وإذا قيل لهم اتبعوا ما أنزل الله قالوا بل نتبع ما ألفينا عليه آباءنا أولو كان آباؤهم لا يعقلون شيئا ولا يهتدون ومثل الذين كفروا كمثل الذي ينعق بما لا يسمع إلا دعاء ونداء صم بكم عمي فهم لا يعقلون يا أيها الذين آمنوا كروا من طيبات ما رزقناكم واشكروا لله إن كنتم إياه تعبدون إنما حرم عليكم الميتة والدم ولحم الخنزير وما أهل به لغير الله فمن اضطر فمن اضطر غير باغ ولا عاد فلا إثم عليه إن الله غفور رحيم إن الذين يكتمون ما أنزل الله من الكتاب ويشترون به ثمنا قليلا أولئك أولئك ما يأكلون في بطونهم إلا النار ولا يكلمهم الله يوم القيامة ولا يزكيهم ولا يزكيهم ولهم عذاب أليم أولئك الذين اشتروا الضلالة بالهدى والعذاب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 የሆኑትን ምግቦች ተጠቀሙ ብሉ ተመገቡ ይላል እንግዲህ በጥቅሉ ከለቀለኩም ማፊል አርድ ጀሚዓ በመሬት ላይ ያሉ ነገሮች ሁሉ ለሰው ልጆች መገልገያ ነው የፈጠረው በቀጥታም ሆነ በተዘዋሪ መንገድ ግን በመመገብ ረገድ ከታየ መመገባቸው በግልጽ የተፈቀደ አለ እንደገና የተከለከሉም አሉ እርግጥ የተከለከሉት በጣም ጥቂቶች ናቸው እና አማኞችና እምነተ ቢስ የሆኑት የሚለያዩት ህዝብ ነው እና ቢሶቹ ያው ሁሉንም ነገር ያገኘነውንና የፈለግነውን መብላት መጠጣት አለብን ምን ሰራህ እንጂ ምን በላህ ተብሎ አይጠየቅም የሚል የሰይጣን መርሆ ነው የሚከተሉት ማለት ነው አማኞቹ ግን ሁሉን ነገር የፈጠረው አላህ እንደመሆኑ የመፍቀድና የመከልከል ስልጣን የሱ ነው ስለዚህ ከፈጠረልን ሲሳይ የተወሰነውን ፈቅዶ ሌላውን ደግሞ ቢከለክል መብቱ ነው እና የሚከለክለው ነገር ደግሞ ለኛ እንደማይጠቅም ስለሚያውቅ ነው እና من طيبات يأكل مما في الأرض حلالا طيبا በመሬት ላይ ያለ ሲሳይ አንደኛ በእኔ የተፈቀደ መሆኑን አውቃችሁ ተመገቡ እንደገና ለናንተ ጣፋጭና ለጤንነታችሁ ተስማሚ መሆኑ የተረጋገጠውን ነው መመገብ ያለባችሁ እንጂ ዝም ብላችሁ እንዳገኛችሁ መጋፈፍ የለባችሁም ይከሆነ ራሳችሁን ጉዳት ላይ ትጥላላችሁ ነው የሚለን ማለት ነው ስለዚህ ሙእሚን የሆነ ሰው ሐላልና ሐራምን ለይቶ ነው መመገብ መብላት መጠጣት ያለበት ወላ ተስተዲው ሁጡዋት ሸይጣን የሰይጣናትን እርምጃ አትከታተሉ ሰይጣን ዝም ብለ ያገኘውን ብላ ጽፍር ተደሰት ነው የሚለው እሱ ደግሞ በዛ አጋጣሚ ተጌታ ጋር አጣልቶና አጋይቶ ለጀሃነም ሊያጋልጥህ ነውና የሱን ደባ መከተል የለብህም ይላል አላህ Subhanahu Wa Ta'ala إنه لكم عدو مبين شيطان ለእናንተ ግልጽ የሆነ ጥላት ነው ከመጀመሪያ ጀምሮ ያው በግልጽ አውጇል ማለት ነው የአደም ልጅ ይዘው ጠፋለሁ ጀሃነም ወርዳለሁ ብሏልና ይሄን ግልጽ የሆነ ጥላታችሁ የሚነግራችሁና የሚመክራችሁን መከተል ነው ወይስ ረበል ዓለሚን አርሐም ረሂም የሆነው ጌታ የሚነግራችሁን ብትቀበሉ ይሻላችኋል እነማ ያምሩኩም ቢሱ ሸይጣን ሁልጊዜ አስከፊ በሆነ መጥፎ ነገር ነው የሚያዛችሁና የሚመክራችሁ የሚያስተባብራችሁ ሸይጣን አንድ ነገር ኸይር ያለው ነገር ከሆነ ላንተ አይመክርህም የሚያጠፋ ነገር ከሆነ ግን አሳምሮ አሸብርቆ አስውቦ ያሳይሃል ያን ነገር እንዲሰራው ማለት ነው በስሜት ይገፋፋል እና ሱ ማለት ማአሲ ማለት ነው ወንጀል ባጠቃላይ ሱ ይባላል ምክንያቱም ውጤቱ አስከየ አስከፊ ነውና ማለት ነው ወልፈሻ ማለት ደግሞ ከመጥፎ ነገርም በጣም የባሰ ቀፋፊ በሆነው ነገር ነው የሚያዘው አንዳንድ ጊዜ ሰዎች ያው ተራ ወንጀል ይሰራሉ ይስተሳቱ ይችላሉ ግን የለየለት የሚሰማውና የሚያውን ሁሉ የሚቀፍ የሆነ ወንጀል መስራት ኢማን እንኳን ባይኖራቸው እናቸው ራሱ ይሰማቸዋል ሰው ቢያይብኝ ይህን ነገር ሰው ቢያቅብኝ ምን ይለኛል ከሚል አኳያ በጣም የሚሰቀጥጥ የሆነ ወንጀል ይሸሹታል ሰዎች ኢማን እንኳን ሳይኖራቸው እሱ ግን መለስተኛውንም ተራውንም ወንጀል እንዲሁም ደግሞ በጣም አስከፊና አቀፋፊ የሆነውን ወንጀል እንድትሰሩ ነው የሚያስተባብራችሁ ያ ከሆነ ደግሞ ውጤቱ እሱ ጋር ተያይዞ ወደ جہነም ሲኦል መውረድ ነው የሚሆነው አንተ ቁሉ አለላህ ማለ ወአንተ ቁሉ አለላህ እንደገና በተጨማሪም ደግሞ ተተከተላችሁት በአላህ ላይ እንድትሉ ያዛችኋልና ያደፋፍራችኋል ማላ ተዓለሙን የማታቁትን ነገር ከአላህ ያቋያ የማታውቁትን ነገር በዘፈቀድ በስሜት ዝም ብላችሁ እንድትናገሩና በዚህ እንድትሳሳቱ ይገፋፋችኋል ማለት ነው ማለት እንግዲህ ስለ አላህ ስለ ዛቱ ስለ ሲፋቱ ስለ መብቱ ያልተማረ ሰው አያውቀውም በአላህ ዙሪያ ዝም ብላ አፍ እንዳመጣ መናገር አይቻልም ማለት ነው ግን ሸይጣን ሲያልበው ምን ችግር አለው እንደዚህ በላ የኔ በኔ እምነት በኔ አስተያየት እያልክ በማታውቀው ነገር ስለ አላህ እንድትፈተፍት ያደርጋል ያኔ ለአላህ የማይገባውን ነገር በመጣን ሱጋር ተጣላና ትጣላና ለጥፋት ትጋለጣለህ ማለት ነው ዛት አላህ Subhanahu Wa Ta'ala በዛቱም ሆነ በሲፈቱ በራሱ ተወካዮች በነብያት በኩል ካልሆነ በስተቀር ማንም ሰው አላህ ይሄን ይመስራል ብሎ መንገርና መግለጥ አይችልም የነዚህ የሰይጣን ሰለባዎች ግን ከማንኛውም ተራ ነገር አስተያየት እንደሚሰጡ ስለ አላህም ከተነሳ ዝም ብሎ የመሰለውን ይዘባርቃል ማለት ነው ያኔ የሚያስከትልበትን መዘዝ አያውቅም ሸይጣን እንዲበል አንተ ስሜት አንተ አስተያየት እንደዚህ ነው ጌታ የሚመስለኝ ጌታ የሚከለክል አይመስለኝም ጌታ የሚፈቅድ አይመስለኝም ይላል አይመስለኝም ተብሎ ስለ ጌታ እንዴት ይናገራል እንኳን ስለ ጌታ ቀርቶ ስለ ፍጡር እንኳን ተመሰለኝ መናገር ወንጀል ነው በአንድን ሰው ዝም ብለህ እንደዚህ መስሎኛል ብለህ ብትናገር ያስከስሳል ማለት ነው እንዴት የሰው ስም በመሰለኝ ነው የሚባለው ተጨባጭ መረጃ እስከለለ ድረስ ስለጌታ ግን ተነስቶ አንድ ሰው ይሄን ይመስላል ይሄን ያክላል የሚል ከሆነ ይሄ የመጨረሻው ወንጀል ነው ማለት ነው ይሄን እንድታረጉ የሚያደርጋችሁ ቀንደኛው ጥላታችሁ ሸይጣን ነውና በዚህ ነገር ላይ ተጠንቀቁበት ይላል አላህ Subhanahu Wa Ta'ala ወይዳ ቂለ ለሁም ተቢዑ አይነቶቹ የሰይጣን ፈረሶች ይልቁንስ የራሳቸውን አስተያየተውና ጌታ ያወረደላችሁን መመሪያ ተቀበሉና ተከተሉ ስለ ጌታ ምንነትና ማንነት ስለ ፍቃድና ስለ መብቱ ማወቅ ከፈለጋችሁ እሱ ራሱ መመሪያ ወርዶላችኋል ግምቱን ተውትና ጌታ ያወረደውን የሚጠላውን ነገር ምን እንደሚጠላ ምን እንደሚወድ ምን እንደሚፈቅድ ምን እንደሚከለክል በነብያት አማካይነት ሁሉ ነገር ግልጽ አድርጓልና የራስክን መሰለኝና መላምቱን ተወውና ጌታ ያወረደልህን የሸሪዓ መመሪያ በቀጥታ ተከተል ተብሎ ሲነገረው ምን አይነት መልስ ይሰጣል ማንዘል አላህ ያወረደውን ቁርአን ተቀበል ና ያኔ ስለ ጌታ መባል የሚገባውን ነገር ሁሉ በቀላሉ ትላለህ ወይም ደግሞ ቢያንስ በረሱሉ በኩል አለይሂ ሰላቱ ወሰለም የመጣውን መመሪያ እና ማብራሪያ ተቀብለህ ያንን ተመርኩዘ ብትናገር ያምርብሃል ማለት ነው ከዛ ውስጥ ግን ዝም ብለ በግምትና በመሰለኝ ስለ አላህ መናገር ማለት ራስን አደጋ ውስጥ መጨመር ነው ይላል ማለት ነው ተቢዑ ማንዘለላህ ታዲያ እነዚህ ቂሎች እናንተ ግምትና መላምቱን ትታችሁ ጌታችሁ ያወረደላችሁን መመሪያ ተከተሉ ተብለው ሲነገሩ ቃሉ በልነተቢዑ ማ አልፈይና አለያ እናንተ እንደምትሉት አላህ ያወረደው ወይም ረሱል ያመጡት ማብራሪያ የሚለው ሳይሆን እኛ ከቅድመ አባቶቻችን የወረስነውን ልማድና ባህላችንን እንከተላለን የሚል መልስ ይሰጡሃል ማለት ነው እና እንግዲህ በዛ አባባላቸው አባቶቻችን ከአላህ ሩስሎች የተሻለ ግንዛቤ ያላቸው እንደማለት ነው እና የአላህ ረሱል የሚባለውን ይላከው አይላከው ማንነቱን አናቅም ስለዚህ እኛ ከኛ በፊት የነበሩ አባትና ቅድመ አያቶቻችን አበው ያስለመዱንን ባህላችንን ከተከተል እነሱ ለኛ የሚበጅ ነገር ነውና ያወረሱን ይሄ ይበቃናል ሌላ አስፈልግም ይላል ማለት ነው ያኔ ይሄን አባባላቸውን አላህ በቀላሉ ሲተችና ሲነቅፈው ምን አለ አወለው ካና አባውም አባቶቻችን ያገኘንበትን ነገርና ልማድ እንከተላለን የሚሉት አባቶቻቸው ላይ አቂሉነ ሸይአ ስለዲን ጉዳይ ምንም የማይረዱ ወላ የተዱን ወደ ቀናው አቅጣጫ የማይመሩ ቢሆንም እንዲሁ ዝም ብሎ ጨለማ ውስጥ ያሉትን መሀይም አባቶቻቸውንም በጨለማው ይከተሏቸዋል ማለት ነውን ይላል ማለት ነው ከመሰረቱ አባቴ ያገኘሁበትን ነገር ወይም ከአባቴ የወረስኩትን ነገር መከተል ይበቃኛል ማለት ተቀባይነት የሚኖርበት ጊዜ አለ ስም ምንድነው በአጋጣሚ አባትህ ማአላህ ነብይ ሊሆን ይችላል ማለት ነው ያከሆነ አባይ በአባቴ በኩል የመጣው መመሪያ ብትል ምንም ችግር የለውም አባት ስለሆነ ሳይሆን ከጌታ ባለው መረጃ ጥሩ አመራር ስለሚሰጥህ ማለት ነው ወይም ነብይ ሊሆን ይችላል ቢያንስ ደግሞ በጣም የታወቀ የተደነቀ አሊም ሊሆን ይችላል ማለት ነው ከአላህ ሸረፍን ከጨማየ የታወቀ ስመጥር የሆነ አሊም ካለ አባትህ የኛ አባቶች አስተማሩን ብትል ያምርባል ምክንያቱም ጥሩ ምንጭ አለህና ማለት ነው ግን በስመ አባት ማንኛውም ተነስቶ ዝም ብሎ ምንም የማያውቅ መሀይም ተንሰሳ የማይሻለው አባት ቀድሞ ስለተወለደ ብቻ የሱ ልማድና ባህል ያዋጣኛል ብትል እንዴት ሊሆን ይችላል ነው የሚለው አላ Subhanahu ተላ የሰው ልጆች ቀድሞ በመወለድና ወይም ቆይ ዘጊቶ በመምጣት አይደለም እውቀታቸው የሚለካው ወደ ኋላ መጥቶ ተቀዳሚዎች የሚበልጥ አለ ቀድሞ ደግሞ ተንሰሳይ የማይሻል አለ ስለዚህ የአባትና የእናት ጉዳይ ሳይሆን የማወቅና ያለማወቅ ወይም ደግሞ ማይ ምንጭ ያለው መሆንና አለመሆን ነው እንጂ አባት መሆኑ ብቻ በሱ በኩል የመጣው ዝም ብሎ ኸይር ነው ማለት የዑቀላዎች አስተሳሰብ አይደለም አባቶቻችን ያገኘንበትን ነገር መከተሉ ይበቃናል ማለት የሚገባቸው አባቶቻቸው ፍጹም የማይሳሳቱ ቅዱሳና ንጹሃን መሆናቸው የተረጋገጠላቸው ከሆነ ይበሉ ከዛ ሌላ ያሉት ግን አባቴ ያወረሰኝ ይበቃኛል የሚለው ፍጥረት ነው አባቱ ያው ሰይጣናዊ አካሄድ የሚሄድ ከሆነ እሱ ራሱን ማሻሻልና ወደ ተሻለ መሸጋገር ሲገባው በስም አባት ዝም ብሎ መደናበር አግባብ አይደለም ይላል ማለት ነው ወመሰሉ الذين كفروا የዛ አይነት ካዲዎች ምሳሌ ይላል እንግዲህ አላህ ኪታብ አውርዶላቸው ነብይ ልኮላቸው ወደ ቀናው መንገድ ሲጠራና ሲጋብዛቸው ከቅድመ አባቶቻችን የወረስነውና ከነሱ የተቀበልነው ልማድና ባህል ይበቃናል የሚሉ ሰዎች የነዚህ ሰዎች ሁኔታ በምሳሌ ልግለጽላችሁ ከፈለጋችሁ ይላል እና የነዚህ ከሃዲዎች ምሳሌ ማለት እነሱን ወደ ኸይር የሚጠራና የሚጋብዘው ሰው ምሳሌ ማለት ነው ከመሰል الذي ينعق بما لا يسمع በማይሰማ እንስሳ ላይ እንደሚጮኸው ሰው ነው ይላል ኢላ ዱዓን እሪንና ወኒዳን ጩኸትን እንጂ ይላል ማለት ነው ማለት በከብትረኛና በከብቶቹ ነው የሚመስለው ማለት ነው ና አንድ የከብት ረኛ ብዙ መንጋዎችን ያስተማራል በሚነዳ ጊዜ ከብቶቹን ሲነዳ ወደ ግራ እንዲመለሱ ወይ ወደ ኋላ እንዲሉ ሲፈልግ ይጮህባቸዋል ሲጮህ ምንድነው እነሱ የሚያውቁት መጮሁን ድምጽ መውጣቱን ያውቃሉ ማለት ነው እና መፈለጋቸውንም ያውቃሉ በእነሱ ላይ እንደሚጮህባቸውም ያውቃሉ ግን በቀጥታ መልእክት ይገባቸዋል አሁን የጮኸው ምን እያለ ነው ቶልቶሎ ሄድ እያለ ነው ተመለስ እያለ ነው ቆም እያለ ነው ምን እያለ እንደሆነ በቀጥታ ቃሉን አይረድትም ማለት ነው ግን መጮሁን ያውቃሉ አሁንም ልበዲፍን የሆነን ሰው ወደ እምነት መጥራት ማለት ከዛ የተሻለ አይደለም እነዚህ ዱዓቱላህ ያአላህ ሩሱሎች የሰው ልጆችን ይህንን ስሩ ይህንን ተው የጌታ ትእዛዝ ይሄ ነው የጌታ የከለከለው ይሄ ነው ብለው ሲናገሩና ሲያስተምሩ ልባቸውን ስለዘጉ በልግመት መጫዋቸውን ብቻ ይሰማሉ ማለት ነው ግን የሚሉትን ነገር አይረዱትም ከልባቸው አይገባም ማለት ነው ስለዚህ ማዳ ቃል አንይፈን ይሉ ነበር ነብዩ ጋራ ቁጭ ብለው እና አቡበክር እና ዑመር እና ዑስማን ጋራ ቁጭ ብለው ሙናፊቆቹ ነብዩ አስላንድ ነገር በሚገባ ፈርቶ አንደበት ሲያብራሩና ሲያስረዱ ቆይተው ተነስተው ሲሄዱ ከጎኑ ላለው ሰው ማዳ ቃል አንይፈን አንቆ ነው ዝም ብሎ ሲጮህ መቆየት ነው እንጂ ምን እንዳላልኩም ቋንቋ የራሱ ቋንቋ ነው እንግዲህ ወይም ዳሁኑ የተለያየ ቋንቋ ቢኖር እንኳን ምን ችግር የለም አብሮ ቁጭ ብሎ ልቡ ስለተዘጋበት መልእክቱ አይገባውም ጭራሽ ማለት ነው ግን ሰውየው እንደ ጮኸ ብቻ ያውቃል ይሄ ምን ማለት ነው የከብትረኛው በከብቶቹ ላይ እንደሚጮህ አይነት ነው ማለት ነው ከብቶቹ ላይ ሲጮህ እንደ ጮኸ ድምጽ መውጣቱ ያውቃሉ ለዚህ ድንግጥ ይላሉ አንድ ነው ስትጮህ ከብቶቹ ማለት ነው ግን እያንዳንዷ የምትናገራት ቃል ምን ማለት ነው ማለት አይገባቸውም ማለት ነው ለምን እነሱ እንስሳ ስለሆኑ በተፈጥሯቸው አቅል ስለሌላቸው ነው ወንጀል የለባቸውም የጅን አቅል ተሰጥቶት እንደ ሰው በሁለት እግር ቆሞ እየሄደ ከአስተሳሰቡ ከእንስሳዎች ያልተሻለ ነው እና በከብትረኛ ከብትረኛው በእንስሳዎቹ ላይ ሲጮህ ጩኸቱንና ድምጹን እንደሚሰሙ ያህል እንጂ ከዛ አልፎ ምን እየተፈለገባቸውና ምን እየተመከሩ እንደሆነ እንደማያውቁት እንስሳዎች ነው ይላል ማለት ነው የነዚህ የካዲዎቹ ባህሪ በሌላ አያት በግልጽ ኢንሁም ኢላ ከልአንዓም እንዳለው ካዲዎች እንደተሳዎች ናቸው ካለ በኋላ በሩም አበል ይላል ምን እንደተሳማ ቢሆን ጥሩ ነበረ ከዛ የበለጠ የተሳሳቱ ናቸው እንጂ ይላል ለምን እንስሳ አለማወቁ ጋራ ለባለቤቱ ታማኝ ነው አገልጋይ ነው ሪበሬው ፈረሱ እኔ ሁሉ እንስሳዎች ፍየሉ በጉ ስታዩ ባለቤቶቻቸውን ይወዳሉ ገና ሲያዩ ይጮሃሉ ጀራታቸውን ይወዘውዛሉ አክብሮት ይሰጡሃል ማለት ነው ትታዛቸው ይታዘዛሉ እና የሚጫነውን ተጫን ለምን አልጫንም ብሎ አይዝረጨረጭም እርሻ የሚታረሰው በሬው አንገቱን ሰጥቶ ጉልበት እያለው ላንተ ይገዛል ማለት ነው እነዚህ ታማኝ እንስሳዎች ናቸው አንተ ግን ሰው ሁነት ያበቃ ፈጣሪ ጌታ ያዘዘህን ነገር አልቀበልም የመከረህን አልፈልግም ስትል ምን ይባላል ተንስሳ በታች ነው እንጂ ነው የሚለው አላህ Subhanahu Wa Ta'ala በመሆኑም ስሙና አለ ዳይነቶቹ ከሃዲዎች ልግመኞች ምንም አዋሳት ቢኖራቸውም እንኳን እንደሌላቸው ናቸውና ጆሮአቸው የማይሰማ ደንቆሮች ናቸው ይላል እንግዲህ የዛህር ጆሮአቸው ሊንቀረፈፍና እንትን ቢልም እንኳን አግባቡ አዳምጠው መልካምና መጥፎውን ለመለየት የማይሞክሩ ናቸው ሳይደነቁሩ የደነቆሩ ማለት ነው ቡክሙን እንደገና ሀቅን መናገር የማይደፍሩ ናቸው ሐቅን ተመናገር የዱዳዎች ናቸው አንደበታቸው የተለጎመ ነው ማለት ነው ሌላ ባጢሉን ማሻአላህ ሲያብጠረጥረው እንደ ጉር ነው ግን ሐቅ ላይ በሚመጣ ጊዜ ስለ ሃይማኖት አንድ ቃል ተናገር ቢባል በቃ ወዳውኑ አፉ ይያዛል ማለት ነው ወይም እንደገና ደግሞ አይናቸው የታወረ ነው የህሊና አይናቸው ስለታወረ የዛሄር አይናቸው ሀቅን ሊያይና ሊያነባ አይፈልግም ማለት ነው ለምን ይሄ ሁሉ የልግመት ውጤት ነው ከመሆኑ فهم ላይ يعقلون እነዚህ ሰዎች ቁም ነገሩን ሊረዱ አይችሉም ሰዎች ቁም ነገርን ለመረዳት የሚችሉት በአዋሳታቸው በአግባቡ ሲጠቀሙ ነው የሚታየውን አይተው የሚሰማውን ሰምተው ያልገባቸውን ጠይቀውና ተመራምረው ለማወቅ ሲፈልጉ መረጃዎችን በቀላሉ አሰባስበው ከአቅላቸው ላይ በሚያመጡ ጊዜ ሀቅና ባጢሉ ቁልጭ ብሎ ይታወቃል ማለት ነው እነዚህ ግን መጀመሪያ ሐዋሳታቸውን በአግባቡ ስለማይጠቀሙ ጆሮአቸውንም ሀቅ ለመስማት ፈቃደኛ ስላልሆኑ አይናቸውም ሀቅ እንዲመለከት ስለማይፈልጉ እንደውም ልባቸው ደግሞ መረዳት ስለማይሻ በመጨረሻ ውጤቱ ምን ይሆናል ሰውም ላይ ያቂሉን ምንም የማያውቁ ይሆናሉ ስለአላህ ፍቃድ ስለዚህ እንዲህ አይነቶቹ ሰዎች የዚህ አይነት በሽታ ተጠናውቷቸዋልና እነሱን ያው ለውርድ ለራሴ ለማለት ያህል ንገሯቸው ምከሯቸው ካልሰሙ ግን በራሳቸው ድል የለገሙ ስለሆኑ ራሳቸውና የሚያጠፉትና መበሳጨት አይለባቸውም ማለት ነው هذا صلى الله وسلم على النبي ذلك الذين آمنوا كلوا من طيبات ما رزقناكم واشكروا لله إن كنتم إياه تعبدون ቀደም ሲል ያ ዮሐንስ የሰው ልጆችን በጥቅሉ ነበር የጠራው ያው መሰረታዊ የሆነ ጥያቄ ስለሆነ ከጌታ የመጣላቸውን መመሪያ ተቀበሉና ተጠቀሙ ለማለት ከዚያ በኋላ ልግመኞቹ በገዛ ልግመታቸው ጥፋትን እንደመረጡ ተጠቆመ በኋላ ወደ አማኞቹ ተመለሰ ማለት ነው አማኞች በመሰረቱ ጥሩን ሰምተናል ግብዣውን ተቀብለናል ስላሉ እነሱ ደግሞ የሚፈለግባቸውን ሊነግራቸው ነው ያ አዩሃ الذين آمنوا እናንተ በጌታችሁና እንዲሁም ልታምኑበት በሚገባው ነገር ሁሉ ያመናችሁ የሆናችሁት ቀናኤዎች ሆይ ይላል ኩሉ ምን ጠይባት ማረዘቅናኩም እኛ ከቸርናችሁ ጣፋጭ ምግብ ብሉ ያው ጌታችሁ ሲሳይን የፈጠረላችሁ ያን የተሰጣችሁን ሲሳይ ተጠቅማችሁ በልታችሁ እሱን እንድታገለግሉና እንድትገዙ ነውና የሰጠናችሁን ሐላል የሆነ ምግብ ብሉ በማለት ይጋብዛል ማለት ነው እንጠይባት ማለት መሰለ ማጧ ወተለደ ጣፋጭ የሆነን ነገር ሁሉ ፈቅጃለሁኝ ከመሰረቱ ከብዙዎቹ በጣም ጥቂቶቹን በተለያየ ምክንያት ነው እንጂ አብዛኛውን ጣፋጭ የተባለ ነገር ለናንተ ለባሮቼ መጠቀሚያ ብዬ ነውና የፈጠርኩት መብላት ትችላላችሁ ይላል ማለት ነው ሚማረዘቅን ማረዘቅናኩም ምን ጠይባት እኛ ከቸርናችሁ ጣፋጭ ምግቦች ብሉ ሐላለን የሚለው ታውን ቀደም ስላለፈ በዛ ታውቋል ማለት ነው ሁለት ነገሮች መሟላት አለባቸው አንድ ነገር ለመፈቀድ አንደኛ በአላህ የተፈቀደ መሆኑን ማረጋገጥ አለብህ ሁለተኛ ደግሞ ያ ምግብ እንደ ምግብ ጠቃሚና ገንቢ መሆኑን ማረጋገጥ አለብህ ማለት ነው አንዳንድ ምግብ ባይሩ ጥሩ ጠቃሚ መስሎ ውስጡ ጠንቅ ያዘለ ሊሆን ይችላል ማለት ነው ያ ከሆነ ብትበላው ሊጎዳ ስለሚችል አላህ ይከለክላ ስለዚህ ጧፍ ጥሩ የሆኑትን ምግቦች ሁሉ ፈቅጀላቸዋለሁ ብሎ ይላል ወሽኩሩ ለዳ ያንን ምግብ ከበላችሁ በኋላ ይህን የሰራችሁን ጌታ አላህን አመስግኑ እንኩንቱም ኢያው ተዕቡዱን እሱን የምትገዙ ከሆናችሁ ይህን ምክር ትቀበላላችሁ ይላል ስለዚህ ዲን በሁሉ ነገር ነው የሚገባው ማለት ነው ብዙዎች ክሎች እንደሚሉት ሃይማኖት ፋንተና በጌታ ማከል ጸሎት ነው በሳምንት አንድ ቀን አርብ ከሰገድ ምንም ችግር የለም ባል ነገር የለም ሁሉ ነገር ውስጥ ይገባል የምትበላውን የምትጠጣውን የምትለብሰውን የምታጌጠውን ይነግራል ያስተምራል ይሄን ሁሉ ኪዛን ካልሆንክ የአላህ ተገዥ አይደለህም ያው ታዕቡዱናል እኔን የምትገዙ ከሆናችሁ በሁለንተናዊ ህይወታችሁ የምሰጣችሁን መመሪያ መቀበልና መከተል አለባችሁ እንጂ ተፈልከውን የበላህ እየጠጣህ የጨፈርክ حرامን ሐላልን ሳትለይ ትግደድና ጾም አደርጋለሁና ጌታን ተገዝቻለሁ ብትል ይሄ በቂ አይደለም ይሄ ንዑስ ባሪያ አልፈልግም ሙሉ አገልጋዮችና ፍጹም ታማኞች እንድትሆኑ ፈልጋለሁ ፍጹም ታማኞች የምትሆኑት ደግሞ በሁለንተናዊ ህይወት መስካችሁ በእኔ ፍቃድ የተመራችሁ መሆኑን ስታሳዩ ነው ይላል ማለት ነው ስለዚህ ሃይማኖት አዳው ኢስላም ባሁን ጊዜ የሚያወናብዱት በእነሱ ነው የሚቀይሱት ነገር የነሱን ሃይማኖት አበላሽተዋል ሽባ አድርገውታል ያው በሳምንት አንድ ቀን የሁዲውም ቅዳሜ ቀን ሳምንት አንድ ቀን በዓል ከኒሳ ተርኩ ችግር የለም ክርስቲያኑም እሁድ ቀን ታባረካችሁ ችግር የለም ሙስሊሞቹም አርብ ቀን መስጊድ ተገባጩ ይበቃቸዋል ብለው ነው የሚያወናብሩት ያሉት ማለት ነው እኛ አንድ ደቂቃ ከእስላም ውጭ መውጣት አይፈቀድልንም ሙስሊም ከሆንክ አንደኛውም ቁል እነ ሶላቲ ወመማቲ ወመህያይ ወመማቲ ሊላሂ ረብል ዓለሚን አንድ ደቂቃ አንድ ሰኮንድ ከአላህ ፍቅድ ውጭ ልትሆን አትችልም ከንግድ ውስጥ ያለ በአላህ ፍቃድ ነው በእንደበጥንም በንግድና እያለ በአጠቃላይ የምትሰራው በአላህ ፍቃድ ነው በትምህርት ቤትም ይያለ በመስሪያ ቤትም ይያለ በቤት ውስጥ እያለ በማንኛውም ቦታ በማንኛውም ጊዜ በማንኛውም ሁኔታ በምትበላው በምትጠጣው በምታስበው በምትናገረው ታላላ ፍቃድ መመራት ግዴታ ነው እንጂ ከዚህ ከሆነ እስላም አይሆንም ማለት ነው እንት እስላም የትም ከላ ላይ ያሳልፍ አይችልም እድሁሉ ቢስልሚ ካፋ ነው የሚለው እስላምን ተቀብለ ከሆነ ሙሉ በሙሉ ተመራበት በእስላም ውስጥ በሙ የሚቀነስ እንትን ነገር የለም ይህን ግማሽ እስላም ግማሽ መስጊድ ስትገባ እንገስ ማቅለስለስ ወጣ ስትል ሪባን መዛቅ ከሆነ ምኑ ላይ ነው እስላም የሆንከው እስላም ማለት እኮ ለአላህ እጅ የሰጠ ለአላህ ታማኝ የሆነ ማለት ነው ታዲያ ታማኝ የምትሆነው መስጊድ ብቻ ነው እንዴ ንግዱ ሱቅ ውስጥም ስትገባ ታማኝ መሆን አለብህ ማለት ነው መስሪያ ቤትም ስታስተዳድር ባለስልጣንም ስትሆን ስትዳኝም በአላህ ፍቃድ በፍጥር መምራት አለብን ይህ ካልሆነ ሙስሊም አይደ ኢንኩንቱም ኢያው ታቡዱን እሱን የምትገዙ ከሆናችሁ በግል በምግብ በመጠጣችሁ እንኳን ሳይቀር በእኔ የፈቀድኩትና የወደድኩትን በእይታችሁ መጓዝ መቻል አለባችሁ ከዚህ ውጭ ከሄናችሁ ግን እኔን የምትገዙ ሳትሆኑ ሸይጣንን ነው ኢላላህ አላህ ወተዓላ ተመሆኑም በመሆኑም አላህ Subhanahu ወተዓላ እንግዲህ የከለከላቸውንና የፈቀዳቸውን ነገሮች ማወቅ ግድ ይሆንባል ምክንያቱም አንድ ነገር ለመስራትም ሆነ ለመከልከል መጀመሪያ መመሪያውን ማወቅ አለብህ ከምግብ በምግብ ረገድም እንደዚሁ ጌታ የፈቀደውና የከለከለው አለ ከተባለ ምኑን ነው የፈቀደው ምኑን ነው የከለከለው የሚለው ጥያቄ መነሳት ስለማይቀር በግልጽ ይነግራል ዋና ግልጽ የሆኑትን ክልክሎች انما حرم عليكم الميتة በምግብ ረገድ በእናንተ ላይ እርም ያደረገው በክትን ነው አለ ሳይታረድ በቀጥታ በተለያየ ምክንያት የሞተን እንሰሳ እንዳትበላ ምክንያቱም ሳይታረድ የሞተ እንሰሳ ደሙ በስጋ ውስጥ እንደተሰራጨ ነው የሚደርቀው ማለት ነው ያ ከሆነ ደግሞ ያን እንሰሳ ማብላት በአላህ ዘንድ አይፈቀድልህም ምክንያቱ የተለያየ ሊሆን ይችላል ግን አላህ በክት እንዳትበላ በጥቅሉ በክትን መብላት ለሙስሊም ጭራሽ አይፈቀድለትም ላይ የሚለው ማለት ነው እና የተለከለበት ምክንያት የሚናቀው የማናቀው ምክንያት ይኖራል ማለት ነው አንደኛ እንተሳ እንተሳቶች ሀቅ አላቸው ባለቤቶቻቸው ሊከባከቧቸው ይገባል እንዳይራቡ እንዳይጠሙ ለአደጋ እንዳይጋለጡ አውሬ እንዳያጠቃቸው ሙሉ እንክብካቤና ጥበቃ ሊደረግላቸው ይገባል በእስላም ህግ መሰረት ማለት ነው ሲታመሙ ልክ እንደ ቤተሰብ አባል ጦር ያለ ራሱ የራሳቸው አቅም ወስደ ማሳከም አለብህ ሙሉ እንክብካቤ መስጠት አለብህ ግን አንዲት እንስሳ የምትበክተው ይሄን እንክብካቤ ስለሚጎድል ነው ማለት ነው መጀመሪያ ጤንነቷን ብትጠብቅ ነው በምግቧ በመጠጧ በስምሪቷ በሁሉ ነገር ብትንከባከባት ሙታ ልትገኝ አትችልም ማለት ነው ሲሆን በወቅቱ አሳክማት ትድናለች ቢያንስ ደግሞ እንደማትድን ካወቅ በወቅቱ ታርጋታለ ማለት ነው ስለዚህ ዝም ብላ ሙታ ተተገኘች ግን ግደለሽ ነው ማለት ነው ተጣጣ ለረስተሃታል ሐቋን አጥፍተሃል ማለት ነው ሐቋን ስላጠፋ አላህ እናንተ ለጥቅሟ ብቻ ነው የምትፈልጋት የእሷን ሐቅ አልፈጠርክም አልተንከባከብካትም ስትሞት ከሞተች ታታርዳት እንዳትበላ ብሎ ከለከረ መቀጫ እናንተ ለጥቅም ብቻ ነው እሷን የምትፈልገው ለምን ሀቅ ተረሳ ለምን ተራበች ለምን ታመመች ለምን በወቅቱ አላሳከምካትም ይሄ ከሆነ እንዳትበላት ብሎ ወዳው መቀጫት አለብህ ማለት ነው አረድኳትም አላረድኳትም ይሄና ተበላታለሁ ታልክ ጭራሽ ትረሳታለህ ያንዳይሆን ቢያንስ እንኳን በጤናናት ወይ ችግር አለባት ብለ በየቀኑ እንዲጠይቃት ያደርጋል ይሄን ነገር ማለት ነው ሁለተኛ ቅድም እንደተባለው ያልታረደ እንስሳ ሲሞት ደሙ በውስጡ እንደረጃ ይቀራል ማለት ነው ደሙ ወዳው ነው የሚመረዘው ልክ ህይወታ እንዳለፈ ደም ስጋ ጋራ ብዙ መቆየት አይችልም ወደ መርዝነት ይለወጥና ስጋውን ይበስለዋል ማለት ነው አንተ ግን ያው ጥሩ ጨማ መሆኑን አይተ አታውቅም እንደተበከለ ያንን ከበላ ችግር ላይ ተወርቃለ በአንዳንድ ጊዜ እንዳውም አደገኛ የሆነ በሽታ በሚገላቸው ጊዜ እንደ ምናምን ያንን የበሉ ሰዎች ሁሉ ስንት ሰዎች አልቃሉ አጋጥማቸው ያቀም ምታቁ ሰዎች አንድ በሬ ተቃርጦ ይበላና አንድ መንደር ሰው በሙሉ የሚያልቅበት ጊዜ አለ ማለት ነው ይሄ ምን ማለት ነው ያን አላህ እንግዲህ እንዲህ ያዘዘው ነገር ባለ ጥንቃቄ ባለ ማድረግ ነው ማለት ነው ያለባቸውን ችግር በጥብ ብትከታተል የበሽታው ባህሪ ራሱ ይታወቃል የዛ አይነት በሽታ የገደለው አደጋ ነው ብሎ ሰዎች ይጥላሉ አይበሉም ማለት ነው ግን ዝም ብሎ የመብላት ጉዳይ ከሆነ እንዲህ አይነት መዘዝ ስለሚያስከትል በስክን እንዳትበሉ በፍት ራሱ የተከለከለው ለኛ ጥቅም ተብሎ ነው ጤንነታችን ህይወታችን አደጋ እንዳይወድቅ ተብሎ ማለት ነው እና በክትን እንዳትበሉ ወደም እንደገና ደምንም እንዳትጠጡ ወይም እንዳትበሉ ደም የሚጠጡ ሰዎች አሉ አረመኔዎች እና አያውቁም ምክንያቱም ከእንስሳችን የወጣ ነው ምን ችግር አለው ብለው ነው እነሱ እንደ በባህል ምለው በልማድ እንትን የሚሉት ግን ደም ሁልጊዜ መርዘ የተመረዘ መጥፎ ነገር ነው ለጊዜው ላይጎዳ ይችላል እለቱን ላያምን ይችላል በሂደት ግን የጤንነት ጠንክ ነው ማለት ነው እየቆየ ካንሰር ሊያመጣልህ ይችላል ሳታቀው አመት ሁለት አመት ቆይቶ ውስጡን ይመርዘውና ችግር ይፈጥርብሃል ማለት ነው እና ወላህመል ኺንዚር የአሳማ ስጋንም ከልክለናል ይላል አላህ አሳማ እንደማንኛውም እንስሳ አላህ የፈጠረው ነው ግን አላ ያለው ማን خلقه اللطيف الخبير የፈጠራቸው እንስሳዎች ምን ጥቅም ምን ጉዳት እንዳላቸው አላህ ነው ባለቤቱ የሚያውቀው አሳማን ከልክል ያለው እንዳትበሉ አለ ማለት ነው እና እሱ እንግዲህ ጌታ የሚያውቀው ምስጥር አለ ማለት ነው በዚህ እንስሳ ውስጥ ለምን ፈጠረው ለተስ ይችላል ማይጠቅም ከሆነ ለምን ፈጠረው ብሎ ሊከራከረ ይችላል እምነተቢሱ ማለት ነው የፈጠረ አንድ ነገር እኮ በቀጥታ ለመበላት ብቻ አይደለም በተለያየ መልኩ የሚሰጠው አገልግሎት ይኖራል ማንኛውም ነገር ስለዚህ አንተ ለማጣቀው ለሌላ አገልግሎት የሚውልበት ጊዜ ይኖራል ግን በምግብ ደረጃ አይፈቀድም ማለት ነው ወማው الذي ለገይርላ ሌላው ደግሞ የአላህ ስም በአላህ በባለቤቱ ስም መታረድ ሲገባው አንዳንዶቹ እምነተ ቢሶች ወይም አጋሪዎች ከአላህ ሌላ የሆነን ስም ጠርተው ያርዳሉ እንስሳቶችን ማለት ነው አረዱን አርደዋቸዋል ግን በህገ ወጥ መንገድ ነው የሚያርዷቸው ማንኛውንም እንስሳ የፈጠረልህ ከተፈጠረም ጀምሮ ቅጠል እያበቀለ ውሃ እያፈለቀ እንዳንተ የሚቀልበው ጌታ ነው ስለዚህ ሲታረድ በጌታው ስም ነው መታረድ ያለበት ሌላ ባዕድ ነገር ጠርተህ ተገለጽም ስም ብለህ ከጠራኸው አንተ የምታከብረው የምታመልከው ነገር ሊሆን ይችላል ያ ከሆነ ግን ወንጀል ተፈጸመበትን እንስሳው ላይ ማለት ነው በጌታው ስም መታረድ ሲገባው በሌላ ስም አረድከው ወንጀል ፈጽመሃል ያንን ከበላ አላህ Subhanahu Wa Ta'ala ይጣላል ማለት ነው እኔ ባለቤት ስም መጠራት ሲገባ በሌሎች በባዕዲያን በጣዖታ የታረደውን እንዴት ትበላለህ ብሎ ጌታ ይጣላል ያን ዳይሆን ከአላህ ሌላ ያለ ስም ተጠርቶ የታረደበትን ነገር ክልክል ያለው እሱን እንዳትበሉ ይላል ማለት ነው እና እንደ ፍቃድ መጠየቅ ማለት ነው አንድ ሰው እንግዲህ ባለቤት የሆነ ሰው የሰው ንብረት ልትጠቀም ከፈለክ ባለቤቱን ጠይቃ አስፈቅደህ ነው የምትጠቀመው እንጂ ዝም ብለህ ዘላ አታደርግም ማለት ነው እንስሳዎችን ለእናንተ ጥቅም ብዬ ነው የፈጠርኩት ብሏል ግን ልናርዳቸው በምንፈልግ ጊዜ ቢስሚላህ ብለን ማረዳችን ጌታዬ ያው ፍቃድ ይሁን ያንተን ንብረት ያው ባንተ ስም ነው ማርደው ብለን ፍቃድ መጠየቅ ነው ቢስሚላህ ማለት ማለት ነው ያለ ፍቃድ ካደረግ ጊዜ ህገወጥ ነው ሰርቀ የሰውን ንብረት እንዳርድክ ነው የሚቆጠረው ማለት ነው ስለዚህ መብላት የለብህም ህገወጥ ነውና ይላል ማለት ነው ሰማው የለ ማለት ወማ ذكر غير اسم الله ከአላህ ሌላ ያለ ስም ተወጥቶ የታረደ ሰው ሊሆን ይችላል የመላእክት ሊሆን ይችላል የጅን ሊሆን ይችላል ተፈልገው ከአላህ ውጭ የሆነ ስም የተጠራበት ወንጀል ነው በክት ነው የሚሆነው ማለት ነው ከበክትም በላይ ነው በክቱ ዝም ብሎ ሳታየው ወይም ሳትሰማ ሙቶ የሚገኝ ነው የግን ሁን ብሎ የባለቤቱን ስም ትቶ የባዕድ ስም የተጠራበት ወንጀል የተፈጸመበት ስለሆነ ከዛ በላይ ነው እንዳውም ክልክልነቱ ማለት ነው እና ይህም ሲባል ታዳ በደላና በተመቸው ወይም አማራጭ ባለበት ጊዜ ነው አላህ እነዚህን ነገሮች የከለከለው ማለት ነው ፈማን ይጥራ እነዚህን አሁን የተጠቀሱትን ነገሮች ለመጠቀም የተገደደ غير እና እነሱን ከሌላው ምግብ የሚመጥና የሚያስቀድም ወላዲን ወይም ደግሞ ከሚገባው በላይ አልፎ የሚሄድ ሳይሆን እነዚህን ለመብላት የተገደደ ከሆነ ግን فلا اثم عليه ያኔ ቢጠቀም ወንጀል የለበትም ይላል ሱብሃንአላህ ረህማን ረሂም ከጉዳት ጉዳት ይበልጣል ስለዚህ በጥንቶ ጊዜ ምግብ አማራጭ ባለ ጊዜ አሁን የተጠቀሱትን ነገሮች እንዳትበላ ብሎ ከልክሎ ነበረ ግን ችግር ከመጣት ከነዚህ ነገሮች በስተቀር ሚላስ የሚቀመስ ጠፍቶ ሰው በራብ ሊሞት ከሆነ ሁቀን ይመጣል ድርቅ ይመጣል አንዳንድ ጊዜ እና የወደቀ የበሰበሰ የጫማ ቁርራጭ እንኳን እየተቀቀለ የሚበላበት ጊዜ ይመጣል አያድርስና የዛ ነዚህ ጊዜ ከሆነ ከብቶች ሲሞቱ በቅቱን አልበላም ታልክ አንተ ለአማራጭ በራ መሞት ነው ማለት ነው ስለዚህ የዛ ጊዜ ይፈቀድልሃል ምክንያቱም ታንዱ እንጀል ሌላው ይቀላል ማለት ነው አንድ ሰው በቅት መብላት ክልክል ነው ክንዚር መብላት ክልክል ነው ደም መብላት መጠጣት ክልክል ነው ተብሏል ይሄም የሆነው ምንድነው ሌላ ምግብ እያለ ይህንን እንደ ቋሚ ምግብ አርገ መጠቀም አትችልም ማለት ነው ለምን እሱን ብትወው ሌላ ምግቦች አማራጮች አሉ ሌላ አማራጭ ከጠፋና በጊዜው የተገኘው ይሄ ከሆነ ይህን ካልበላ ደግሞ እዴታ አፈንታ መሞት ከሆነ ምን ይሆናል ህይወት ማዳን ከዛ በላይ ነው ማለት ነው ህይወት ለማዳን ሲባል እነዚህን ነገሮች በልጠህ መዳን ሊፈቀድልሃል ማለት ነው እና غير باغين የሚለው ሁለት አማራጮች አሉ አንድ በኩል ለምሳሌ በክት አለ ሌላ በኩል ደግሞ ደረቅ ምግብ አለ እንደ ቆሎ ኮቸሮ ነገር አለ ማይዋጥ በጣም ከባድ የሆነ የከተማ ሰው በተለይ እንግዲህ ችግር በሚመጣ ጊዜ አይችልም እንደ ገጠር ሰው የገጠር ሰው ወትሮውንም ጎስቋላ ነው ኑሮ በቅጠሉ በስራ ስሩ ለመኖር ይችላል ማለት ነው የከተማ ሰው ግን ብዙ ጊዜ በጥንጦ ነው የሚኖረው በስጋ በጮማ በጣፋጭ ባህላዋ ነው የሚኖረው ያ የለመደው ምግብ በሚጠፋ ጊዜ ቆሎ በልቶ ይደር ቢባለው እንደ ምግብ አይቆጥረውም ማለት ነው ግን ስጋ ከተባለ ተፍትም ቢሆን ስጋ ነው የለመደው ነው ማለት ነው ስለዚህ ቆሎ አለ ኮተሮ አለ ግን ስጋ በሬው ሙቶ ተገኘ ማለት ነው አራኔ ስጋ ታልሆነ አይዋጥልኝም ማለት አለበት እንዴ ጦር አያራት ስለስያል ንብላ ቆሎ እስካለ ድረስ በቃ አይፈቀድልህም ነው የምትለው ቆሎ ተጠፋት ምን ይሆናል ከሞት ነው የሚሆነው አማራጩ የዛ ጊዜ ይፈቀድልሃል ብላ ይላል ማለት ነው ክንዝሩም እንደዛው እና ገይረባሪን ማለት እዚህ ተተራ ምግቡ ያኛውን የተከለከለውን የሚመርጥ ሳይሆን የኛው ምግብ እኔ አለመድኩትም አይዋጥልኝም የኛው ፈልጋለሁ እሱን ነው ምበላው ካለ ይሄ የቅንጦ ምርጫ ስለሆነ አይፈቀድለትም ማለት ነው አማራጭ ሲጠፋ ብቻ ነው ወላሃዲን ማለት ደግሞ በችግር ምክንያት እነዚህን ነገሮች ለመብላት ተተገደድ ራብክን ለማብረድ ያህል ነው ለማስታገስ ያህል ነው የሚፈቀድልህ ከሞት ለመዳን ማለት ነው እንጂ ስተልክ ብትናስተም ያገሳ መብላት የለብህም ደግሞ ወቅቱ ተፈቀደልህ አይደል ሌላ ምግብ ስለጠፋ ያ የራብ ስለት እስከሚበርድልህ ድረስ ትንሽ የተወሰነ ጎረስ ጎረስ ታረጋለህ ትንሽ ልትጠግብ ሲያምረው ቅር ሲለተዋለህ ማለት ነው ምክንያቱም ከዛ በኋላ የጥንቶ ጉዳይ ይሆናልና እና አንድ ትርጉም ይሄ ነው ሁለተኛው ኸይረ ማለት ይሄ ችግር ሊያጋጥም የቻለው በህገ ወጥ መንገድ ተሰማርተህ ካልሆነ ነው ማለት ምንድነው አንዳንድ ሰው ሊዘርፍ ሊገፍ ሊሰርቅ ብዙ ሀገር አቋርጦ የሚሄድ አለ መንገድ ግን ድንገት ስንቅ ያልቅበታል መንገድ ይጠፋበታል ይጣመማል ችግር ያጋጥመውና ከቤቱ ያው የደላው ኑሮ የነበረው ለአንድ ለህገ ወጥ መንገድ ጉዞ አድርጎ አልሆነ ቦታ ችግር ላይ ይወድቃል ያነ ደስ አገኘ ሌላው ስንቅ አልቋል ምንም አማራጭ የለም ማለት ነው እንዳትበላ ይለዋል አላህ ለምን አንተ ለህገ ወጥ በጥጋብ ነው የወጣኸው መጀመሪያው ስምት በላው አላጣ የት ያለውን ትተው ወንጀል ልትሰራ ሰው ልትገድል ልትዘርፍ ስትሄድ ነውና የችግር የመጣብህ ህገወጥ ስለሆን ከሩክሳ አልሰጥህም ማለት ስንቅ አልሰጥህም ምክንያቱም ስንቅ ሰጠው ማለት የወንጀል ተባባሪ ሆንኩ ማለት ነው ይህንንም ቢካበል ይህንንም በልተ ቢሆን ሂድና ተልቆህን የፈለከውን ወንጀል ሰርተና እንደማለት ሆነ ማለት ነው ስለዚህ ለዚህ ለህገወጥ መንገድ የተሰማራ ሰው ከሆነ ለስንቅ ቢያጣም እንኳ ይሙታት እንጂ አይፈቀድለትም ከበላም በወንጀሉ ይጠየቃል ይላል ማለት ነው እና ይሄ ሌላኛው ትርጉም ይሆናል ማለት ነው ወይም غیر باغ የሚለው ተራ ሽፍታ በበረሃ ውስጥ ገብቶ አላፊ አግዳሚውን እየቀጠቀጠና እየዘረፈ የሚኖር አለ ለዛ ስራ ሲሄድ ስንቃቶ ችግር ላይ ይወድቅ አይፈቀድለትም ወላ አዲን ማለት ደግሞ በህጋዊ መንግስት ላይ በትክክለኛ በአላህ ፍቃድ የሚመራ መንግስት ካለ በሱ አንድ አለም መራም ማለት አልገዛም ብሎ አፈንግጦ የሚሄድም ከሆነ የምገወጥ ነውና አይፈቀድለትም ይላል ማለት ነው እና እንደዚህ ሳይሆን ግን ትክክለኛ በሆነ ችግር ተገዶ ከሆነ የበላው ፈላኢስማ ማለይ ይሄ ችግሩ አስገድዶ ስለሆነ ወንጀል የለበትም አደሩራት ቱዲሁል ማህዱራት የሚል ቃይዳ መርሃለና ማለት ነው አስቸጋሪ ነገሮች በሚፈጠሩ ጊዜ የተከለከለን ነገር ያስፈቅዳሉ ይላል ማለት ነው። ለምን የባሰ ነገር ሲመጣ የቀላሉ ነገር እንደተፈቀደ ይቆጠራል ለምሳሌ ሁለት ጥላቶች መጡ አንተ ሊገሉ አንደኛው ዱላ ይዟል አንደኛው ጠበንጃ ደግኗል ከግራና ተቀኝ መጡብህ ማለት ነው ወደ ነው የምትሸሸው ወደ ዱላው አንድ አቃጅቶ እንኳን የመትረፍ ተስፋ አለ ማለት ነው <laughs> ስለዚህ ማለት ጥይቱ ጋር አትሄድም ይሄኛው ወደ ዱላው መሄድም ግን አደጋ ነው በመሰረቱ ወደንበኛ ቆንቻ ካለው ሲጥ ሊያረገ ይችላል እሱም ቢሆን ግን ትንሽ ተስፋ አለ ወደሱ ይሻላልና አخف በረረይን በሚለው ወደ ዝላው ማለት ነው አሁንም እንግዲህ ራብም አደጋ ነው በክት መብላትም አደጋ ነው ሁለቱም ስትል በክት መብላት ይሻላል ምክንያቱም ችግር አስገድዶ ሆነውና የበላው ጌታ ችግርን ስለሚያቀልል ይቅርታ አድርጎልሃል አለህ ማለት ነው እና ወደመ ወለህመል ኺንዚር ወማው ሂለ ለገይሪላህ ከአላህ ሌላ የሆነ ስም ተጠርቶ የታረደም ህገወጥ ነው እሱን እንዳትበሉት ብሎ አለማ ነው እነዚህ ሁሉ ክልክል የሚሆኑት አማራጭ በጠፋና በቅንጦ በምቾ ጊዜ ነው አማራጭ ሲጠፋና ካልበላህ በስተቀር አደጋ ላይ የምትወድቅ ከሆነ ግን ህይወትህን ለማዳን ሲባል ይፈቀዳል ወንጀል የለብህም ማለት ለምን ኢነላህ ገፉሩር ራሂም እንደ አይነት ችግር ተገደው ክልክሉን የሚበሉ ሰዎች አላህ Subhanahu Wa Ta'ala ምህረተ ሰፊና ሮሮ ነውና ችግራቸውን ስለሚያቅ አይቸግራቸው ኑሮ ይሄን ያደርጉትም ነበር ምንም አይደል ብሎ ያልፋቸዋል ማለት ነው ان الذين يكتمون ما انزل الله من الكتاب እነዚያ አላህ Subhanahu Wa Ta'ala ለህዝቦቹ መመሪያ የሆኑ ዘንዳ ያወረዳቸውን ቅዱሳን መጽሐፎች ለህዝቦች በማሳወቅ ፈንታ የሚደባብቁ የሆኑት ወስላቶችና ተንኮለኞች ይላል ትናንትና ያለፈውን አያት እንደገና መለሰው ማለት ነው እና አላህ እንግዲህ ሱብሃነሁ ወተዓላ ነብያትን የላከውና ኩቱቦችን ያወረደው የሰው ልጆች በጌታቸው ፍቃድ እንዲመሩ ነው እና በተናንትናው ያለፈው እነደዲነ የክቱሙነ ማ አንዘልና ሚነል በይናቲ ወልሁዳ ምን ባዲ ማበየናሁ ሊናስ ብሎ ነበር የነገር አሳሳቢ እና አንገብጋቢ ከመሆኑ የተነሳ እንደገና በሌላ መልክ ሊደግመው ነው ማለት ነው ግዜ ዑለማው ኢስላም አማናቸውን መወጣት ግድ ነው አንዳንዶቹ ግን እንዳለመታደል ሆኖ አውቀው እንዳላወቁ የሚሆኑ አሉ እና የክሙነ ማንዘለላህ ጌታ ወረደውን ሐቅና ባጢል ለይተውና አብራርተው ለህዝባቸው መንገርና ማስተማር ሲጠበቅባቸው የአላህን መመሪያ የሚደባብቁ አሉ ማለት ነው ይህ ምንል ኪታብ ከአላህ ቁርአን የወረደላቸውን አንቀጽ ሐላሉን ሐራሙን በሚገባ ያጣል በሚጠየቀው ምን ጥያቄ መልስ መስጠት ይችላል ግን በተለያየ ምክንያት ወይ የሚፈራው ነገር አለ ወይም ደግሞ የሚፈልገው ነገር አለና ለዛሽ ለግል ጥቅሙና ለግል ስጋቱ ሲል የአላህን አማና የሚደባብቅ ወስላታ አዋቂ አለ ማለት ነው እንደዚህ የሚያደርጉት ወይስተሩ ነቢ ተመነን ቀሊላ ብዙ ጊዜ እንደዚህ የሚያደርጉት ለግልና ለግዚያዊ ጥቅም ብለው ነው እና ትንሽ ዋጋ የሚለውጡ በኒ አማና ይላል እንግዲህ አላህ ያወረደውን ነገር ሐቁን በሐቅነቱ ባጢሉን በባጢልነቱ የተፈቀደው እንደተፈቀደ የተከለከለውን እንደተከለከለ ለማንም ለምንም ሳይል መናገር ነበረበት ግን ጌታ ያወረደውን ቅዱሳዊ መመሪያ የሚደባብቁ አሉ ለምን ብለው ለትንሽ ዋጋ ብለው ማለት ነው ምናልባት ያንን ነገር ከተናገሩ የሚያገኙትን ጥቅም የሚያጡ ይመስላቸዋል ማለት ነው ወይም ደግሞ ያን ነገር ከደበቁ በመደበቃቸው የሚያገኙት ጥቅም ካለ በዛ ሲሉ የሚደብቁ አሉ ማለት ነው ብዙ ጊዜ ያው የሚያጋጥመው ይሄ ነው ማለት ነው ወይ በባለስልጣናት ተጽዕኖ ይደረግባቸዋል ወይም አንዳንዶቹ እንዳውም በመንደር ደረጃ አንድ ትንሽ ባለጸጋ ካለ አንድ ነጋዴ ወዳጅ ከሆነ እሱ ደስታ ይለውን ብሎ ይሸማቀቃል ማለት ነው ሱብሃንአላህ ነጃችን ምን ነካው ወደ ዜና ሰው ነበርም እንዴ ደሙ እንዲህ አይነት ፈቷ መናገር ጀመሩ እንዴ ላለመባል ሀጂ ይቆጣሉ ይልና እንደዚህ ዞር ባይቶ አይ እዚህ ነገር ቆይ ባላል ማለት ነው والله المستعان ምሪ አላህ ረብ ሰማዋት ወልአርድ የሰጠውን ጸጋ ነጋ አላህ እንደሚጠየቅ ረስቶ ለዚህ እንግዲህ አንዴ ቡና ጠጥቶ ወይም አንዴ ጨበጦ ይጨርጫታ መንዙ ለመውጣት ያችን እንዳትቋረጥና እንዳትደፈርስ ሀቅን የሚደብቁ ወስላቶች አሉ ይላል አላህ Subhanahu እና ትንሽ ዋጋ ይላል ትንሽ ዋጋ ይለውጡበታል የኔን አንየ የኔን ዕቃ ትንሽ ዋጋ ሲል ተጠቅጥን ከሆነ ዳጎስ ያለች ከሆነ ችግር የለም ማለት አይደለም መላይን ቢሊዮንም ቢሰጥ ትንሽ ዋጋ ናት ዱንያ በሙሉም ብታገኝም ትንሽ ዋጋ ናት ምክንያቱም ዱንያ ራሷ ምን ያህል ናት ጀና ሀበሮታ የትንኝ የቢንኝ ክንፍ ናት ስለዚህ ዱንያን እንኳን ብታገኝ አንዲት ያላህን አያት ደብቀህ ትንሽ ለትንሽ ዋጋ ነው የሸጥከው ማለት ነው አላህ ግን ያን አማና ብታደርስ ኖሮ ጀነተል ፍርደውስ ያስታቅፈህ ነበረ ለጊዜያዊና ለአላቂ ለትንሽ ዋጋ ብለው የኔን አማና የሚደባብቁ ወስራቶች ይላል ማለት ነው ኡላይከ ማ ያኩሉነ ፊ ቡጡንሂም ኢለናር እንዲህ አይነቶቹ ስግብግቦችና ወዳሞች በእኔ የኔን አማና ሽጠው የሚበሉትና ወዳቸውን የሚሞሉት ለጊዜው የተጠቀምን መስሏቸዋል እንጂ ይገባቸው ኑሮ እሳት ንብልባል ነው የሚበሉት እሳት እንደበሉ ይቁጠሩት ይህም በመብላታቸው ነገ ጀሃነም ነው የሚበቃቸው ማለት ነው ስለዚህ ዛሬ እንግዲህ ዳቦ በልቼ ነገ እሳት ልብላ እንደማለት ነው እና በዛ ውስጥ የተሸከሙት ጦማ ያጋተቱት ቦርጭ የሰዓት ማገዶ መሆኑን ይወቁት ይላል አላህ Subhanahu Wa Ta'ala ወላ ይከልሙሁም الله እና ነገ እነዚህን ሰዎች አላህ በረራዬ መልኩ አያናግራቸውም በወቀሳ ካልሆነ በስተቀር እነሱን በምንም አይነት መልካም ነገር ሊናገራቸው አይፈቅድም ማለት ነው የውመል ቂያማ በቂያማ ቀን እነዚህን ሰዎች ከጥላቸው ብዛት የተነሳ ሊያናግራቸው አይፈልግም ወላ ይዘኪህም ከወንጀላቸው ሊያጸዳቸው አይሻም አላህ ገፉር رحيم ነው ቢምር ማንም የሚጎዳው ነገር የለም ግን እንዲህ አይነት ደባ የፈጸሙ ሰዎች ኸዋና ናቸውና በምንም አይነት ይቅር አልፋቸው አልፈልግም እንግዳውስ ውጤቱ ምን ይሆናል ወለሁም አዛቡን አሊም ለነሱ እጅግ አንገብጋቢ የሆነ የሲኦል እሳት ተዘጋጅቶላቸዋልና ያንን ይጠብቁ ዛሬ አንድ ሰሞን ውዲያው ልብላ ከዛ በኋላ ጀሃነም ዘላለም ትብላኝ የሚል ካለ አውቆት ይግባ ነው የሚለው هذا وصلى الله وسلم على النبي وعلى اله እንግዲህ ክትማን العلم የሚባለው ነገር አደገኛ መሆኑን አላህ Subhanahu Wa Ta'ala በዚህ በአንድ ሱራ ውስጥ በተደጋጋሚ አሰመረበት ዕልም ያላቸው ሰዎች አነሰም ማደገም ያቺ የአላህ አማናናትና ያወቋትን ነገር ማስተላለፍ ግድ ነው በተለይም ተጠይቀው እንቢ ማለት ከሆነ ችግር ነው ማለት ነው ሲሆን ሲታወቅ ራሳቸው ማስተባበርና እውቀት አስፈላጊ የማይመስላቸውን ሞኞች ማወቅ እንደሚያስፈልግ ራሳቸው ማግባባትና ፍላጎት እንዲያድርባቸው ማድረግ ቢያንስ ደግሞ እሱ ራሱ ፈልጎ ንገረኝ የሚል ሲመጣ ያ ጥያቄ በአግባቡ ተቀብሎ የሚችለውን መመለስ የማይችለውን እንደማያውቅ መግለጽ እንጂ እኔ አሊም አይደለሁም እያለ ሰዎች ከሱ የባሰ የማያውቁ ሰዎች ሲጠይቁት የማይመልስ ከሆነ ችግር ነው ከዛ አልፎ ደግሞ በጣም ታዋቂ ሊቅ የሆነ ሰው ለግዳዊና ለግዳዊ ጥቅም ብሎ የአላህን አማና መደባበቅ የለበትም ተመጣጣው ይንጣ ብሎ የፈጠረው ጌታ የጣለበትን ኃላፊነት ተወጥቶ የሚረዝቀውም እሱ ነው እሱ ካላለ ያንንም አድርጎ ላያገኝ ይችላል ማለት ነው ስለዚህ አማናን በትክክል መወጣት አለበት ይህንን ተነግሮትም ቢብሎ ለጊዜያዊ ጥቅም የሚያደርግ ካለ እሱ እሳት ነው የሚበላው በመጨረሻም አላህ አያናግረውም እንዲሁም ታጠቃላይ በሆዱ ውስጥ ያለው ነገር እሳት እንደሆነ ይቆጠር ወላ ይዘኪም ከወንጀላቸው ማያጸዳቸው ወለሁም አዳቡን አሊም ለነሱም አሳማሚ የሆነ ቅጣት አላቸው ሲል ድርብርብ የሆነ ዛቻ ተነዘረ ማለት ነው ከመሆኑም አሁንም ቀጥሎ ኡላኢክ እንዲህ አይነቶቹ ወስላቶች አለዲነ ሸረው በላላ ቢልሁዳ ስተትን በቅንነት የቀየሩ ናቸው አላህ ሁዳ ሰጥቷቸዋል መመሪያ ብርሃን ሰጥቷቸዋል ጌታ የሰጣቸውን ባውዛ ብርሃን ደብቀው በጨለማ የሚደናበሩ ጉዘኞች ናቸው ኢላል አላህ Subhanahu Wa Ta'ala እንደገና ቅጣትን የሚመርጡ ናቸው ቢልመግፊረቲ በደለል መግፊራ አላህ የሚፈልግባቸውን ሰርተው የጌታን ምህረት መጎናጸፍ ይገባቸው። አላህ የከለከላቸውን ሰርተው ቅጣትን የመረጡ ጅሎች ናቸው ይላል ፈማ አስበረሁም على النار እና እንዲህ አይነት ግፍ ሰርተው ለጀሃነም ራሳቸውን የሚያጋልጡ ሰዎች በጀሃነም ላይ ምን አይነት ታጋሽ አደረጋቸው ምን አይነት ጀግኖች ናቸው ጀሃነም ታረገኛለች የፈለኩትን ሰርቼ ጀሃነም ብገባ ምንም አያመኝም እንደማለት ነው የሚቆጠረው ማለት ነው ስለዚህ ምን አይነት ደንዳና አካል አለ ጀሃነምን የሚደፍርና ሊቋቋም የሚችል እውነቱ ጀሃነምን ሶብራለሁ ይችላታለሁ ብለህ ነው ይሄን የምትችል ከሆነ ምን አይነት ታላቅ ታጋሽ ነህ ብሎ ይሳለቅበታል ማለት ነው ذلك እና ይሄን አይነት እንግዲህ ጠጣርና ከባድ የሆነ ዛቻ አላህ ደራርቦ ያስቀመጠው እውቀትን በሚደብቁ ሰዎች ላይ ለምንድን ነው ቢአን አላህ ነዘለ الكتاب አላህ Subhanahu Wa Ta'ala መጀመሪያውንም ኪታብን ለህዝቦች መጠቀሚያና መመሪያ እንዲሆን ቢልሐቅ በትክክል አውርዶታልና ነው እና የሰው ልጆች የጌታቸው መመሪያ የማያስፈልጋቸው ቢሆን ኑሮ መጀመሪያውንም መመሪያ ባልወረደ ነበር ማለት ነው እኔ ጌታቸው የሰው የኔ መመሪያ ያስፈልጋቸዋል ከምግብም ከመጠጥም የበለጠ ነው የአላህን መመሪያ ማገኘት ለሰው ልጆች ስለዚህ ይሄን ነገር መድረስ አለበት ብዬ እኔ ጌታቸው የላኩላቸውን ጸጋ እንደገና በማከል ሞጥልፈው እነዚህን ወርባዎች ለህዝቦች የተላከውን እድል ደብቀው ብስላከሰሯቸው ለዛ ነው አጥብቄ የምዝትባቸው ይላል እና ነዘረል ኪታበ ቢልሐቂ ኪታብን በትክክል ለሰው ልጆች መመሪያና መጠቀሚያ እንዲሆን ያወረድኩትን ኪታብ ወርዶ እንዲያልወረደ አምክነውታልና ነው ይላል ወኢነ الذين اختلفوا في الكتاب እነዚያ በኪታቡ ጉዳይ የሚጨቃጨቁት ደግሞ ለፊ ሸቃቂን በዒድ ከሐቅ በጣም አይርቁ በራቀ ጭቅጭቅ ውስጥ ናቸው ይላል እና አንዳንዶቹ ደግሞ ኪታቡን የወረደለትን ዓላማ ስተውና ዘንግተው በትርጉም የሚጓተቱ አሉ ማለት ነው አንዱ እንደዚህ ነው ሲል ሌላው እንደዚህ ነው ይላል በዚህ መካከል ተራው መሪ ያጣል ማለት ነው አንዱ ዓሊም አንዱ ይሄ ነገር ሐላል ነው ይላል ሌላው ደግሞ ሐራም ነው ይላል ሲጨቃጨቁና ሲጓተቱ ሲያይ ማንኛው ልቀበል ግራ ትጋባለህ ማለት ነው በዛ ጊዜ እንደውም ሃይማኖትን ትጠላለህ ተመጭራሹ ሃይማኖት እንደዚህ ዝም ብሎ መጨቃጨቅ ከሆነ ምን አጨቃጨቀኝ ይቅርብኝ እስከማለት ይሄዳል ማለት ነው እንደዚህ የሚያደርጉት ከሀቅ በጣም አይርቁ የራቁ ስተተኞች ናቸው ስለዚህ ሰዎች በሀሳብ መለያየት ያለ ነው ሊለያዩ ይችላሉ ግን የመለያየት ስልትና ዘዴውን ተከትሎ መሄድ አለበት ማለት ነው እኔ አንድን አያት በአንድ መልኩ ተተረጎምኩት ሌላው አለም ደግሞ መጥቶ ከዚህ ልቁንስ በዚህ መልክ መተርጎሙ ይሻላል ካለ ሁለታቸውም ማስረጃ ማምጣት አለባቸው እኔ ይሄንን የመረጥኩት ሌላ ተመሳሳይ አያት ያመጣል ሌላዎቹ አያቶች የሚያሳየው የኛው ገጽ የተሻለ መሆኑን ነው ብሎ ያመጣል ሌላውም ደግሞ በበኩሉ ያመጣም ላያመጣም ይችላል እንደገና ደግሞ በሐዲስ በኩል ይህንን የሚያብራሩ ሐዲሶች ይመጣሉ እና አንድ ሰው ዝም ብሎ ከቋንቋ ተነስቶ አለም መስሎ የቁንጥል ትርጉም ይሰጥና ሌላው ግን ጥልቀት ጥልቅ ዕውቀት ያለው ሰው የተፍሲር እኮ በዚህ መልኩ መፈሰረ ትክክል አይደለም ይሄን በዚህ መልኩ መፈሰረ ከእንዲህ አይነቱ አያት ከእንዲህ አይነቱ ሐዲስ ጋር ይጋጫልና ይህ አይደለም ትርጉሙ በሚልበት ጊዜ ተከባብረው መረጃዎችን ነው ሻል ያለ መረጃ ያለው መቀበል አለበት ሁለቱም ማለት ነው ግን አልቸለፍም አተካራ የፈለገው ይሆን እኔ ያልኩት መሆን አለበት ካለ ለፊ ሽቃቂን በሂድ ለአላህ ብለህ አይደለም የምትከራከረው ለራስህ ላለመቸነፍ ብለህ ነው ማለት ነው ያ ከሆነ ደግሞ ከስረት አከስራለህ ታንተ ስር ያሉትን ዘመዶች ወገኖች ሁሉ ሙሪዱ ታንተ ጋር ይወጅናል የኛ ሸፍንደ ተነፋሊልና ወደ ሰይጣን ትገባለህ ማለት ነው ሀቅ ነገር ከሆነ ሀቅ አያጣለም አስለን አያጣለም ምክንያቱም አንተ ምንም ትክክለኛው ከሆነ የምንፈልገው ትክክለኛው ነገር በመረጃ ነው መደገፍ ያለበት አንተ በኩል የመጣው መረጃ አመዛኝ ከሆነ ለመረጃ መገዛት አለብኝ እኔ ማለት ነው ወኔ በኩል ደግሞ የተሻለ ከሆነ አንተ ደግሞ ወደ እኔ መጠቃለል አለብህ ያነ ተጨናፊና አጨናፊ የለም ሁለታችንም አጨናፊ ነው ምን ሆነው ለምን ሸይጣንን አሸንፈናል ጀለና አሸንፈናል ሙናቀሻ አድርገን ተከራክረን ሐቁን ነጥሮ እንዲወጣ አድርገናል ስለዚህ የተጨናነፍነው እኛ ሳንሆን ያስተስተው ሲያደባን የነበረው ሸይጣን ነው የምናሸንፈው ማለት ነው ከዚህ ግንዛቤ ከተሄደ ሁሉም ሰው አትራፊ ይሆናል ማለት ነው ግን በግል ስሜትን ያልቋት ካልሆነ ታል ምትከራከረው አስለላላህ ብላ አይደለም ለዲን ብላ አይደለም አንተ ተጨንፈ ላለመባል ለራስ ክብር ልትጠብቅ ስለሆነ ያኔ ለፊ ዶላሊን بعيد ተበራቀ ስተቱስ ትዘፈቃለ የሚለው ለዚህ ነው ማለት ነው ليس البر أن تولوا وجوهكم قبل المشرق والمغرب خير ነገር ማለት ወይም ምርጥ የሆነ መልካም ሰናይ ተግባር ማለት እናንተ ወደ ምስራቅና ወደ ምዕራብ ዙራችሁ መስገዱ ብቻ አይደለም ይላል ማለት ነው ወላኪን البر ወላኪን البر የታላቅና የመልካም ስራ ባለቤት ሊባል የሚገባው ለማወቅ ከፈለጋችሁ ልንገራችሁ ማነው እሱ መን አመነ ቢላህ በአላህ ቀጥታ ያመነና ወልየውሚል አኺር በመጨረሻው ቀን ያመነ ሰው የሚሰራው ኸይር ነው ትልቅ ኸይር ሊባል የሚገባው ይላል ወልመላኢካ እንዲሁም ደግሞ በመላእክቶች ያመነና ወልኪታብ አላህ ባወረዳቸው ቅዱሳን መጽሐፎች አል የሚለው እዚህ ላይ ጅንስያ ስለሆነ ለፍዙ ሙፍረድ እንኳን ቢሆን ሁሉንም ኪታቦች ያጠቃልላል ወልኩቱብ المقدسه المنزله من عند الله ማለት ነው ወነብይን እንዲሁም ደግሞ በመላው ነብያት ያመነ ሰው እምነት ነው ወማ ዋተል ማል ገንዘቡን ደግሞ የቸረ አላ ሁብሂ ገንዘቡን ከመውደዱ ጋራ እየሳሳለት ዘይል ቁርባ ለአቅራቢያ ዘመዶችና ወለየታማ ለዳደግ የሙታን ልጆች ወልመሳኪን ለችግረኞች ወብነ ሰቢል ለተንቀላለቀባቸው መንገደኞች ወሳኢሊን ለለማኞች ወፊርቃ ወይም ደግሞ አንገታቸው በዳ ስለተያዘባቸው ሰዎች ማለት በወትሮ ጊዜ ባሪያ የሚባል ነገር ነበር ሰዎች በተለያየ ምክንያት የሰው ተገዥ ይሆናሉ ማለት ነው እና እነዛ ባሪያዎች አንገታቸውን እንደሌላ ሰው ነፃ ማውጣት ይፈልጋሉ እና አለቃቸው እንዲለቃቸው ደጅ ጠናሉ አንዳንድ ጊዜ ደግሞ ስራ ወዳለበት ሀገር እጄ ሸክሌ አራት አምስት አመት ይሄን ያልሽ ብር አምጥቼ ብሰጥህ ነጻ ታወጣኛለህ ይሉና በዛ በገንዘብ ተደራድረው እድል የሚሰጣቸው አሉ በዛ መልክ አንገታቸው ነፃ ለማውጣት የሚፈልጉና የሚጨረጨሩትን ሰዎች ለመርዳት የሚሰለፉና የሚሳተፉ እነዚህ ናቸው የትልቅ ኸይር ባለቤት ሊባሉ የሚገባቸው ይላል ወአቃመ ሶላት ከዛም በላይ ደግሞ ሶላትን አዘውትረውና አስተካክለው ሁልጊዜ የሚቀጥሉ ወአተ ዘካት ግዴታ ምጽዋትንም የሚቸር የሆነውና ወልሙፉነ ቢአዲህም ቃል ኪዳናቸውን የሚያከብሩና የሚሞሉ ኢዳዱ ቃል በገቡበት ጊዜ ከጌታቸውም ጋር ቢሆን ከፍጡሮችም ጋር ጌታ ጋር ቃል ኪዳን ማለት አምኛለሁ ብለህ ተሻሃደተይን ስትናገር ከጌታ ጋር ቃል ኪዳን መግባት ነው ከዛሬ ዋለት ጀምሬ ሻሃደተን ተናግሬያለሁኝና ካሁን እስከመጨረሻ ድረስ አንተ ያዘዝከኝ ልሰራ የተከለከልከል ብሎ ቃል መግባቱ ነው እንደውም መሐመድ ረሱላህ የሚለውን ሲመሰክር ምን ማለት ነው መሐመድ ያላህ መልእክተኛ ናቸው ከዛሬ ጀምሬ በሳቸው ስና ህይወቴን መራለሁ ብለ ቃል ኪዳን መግባት ነው ማለት ነው ይሄን ቃል ኪዳን እንግዲህ ሁል ጊዜ መጠበቅና ማክበር ይጠበቅብሃል ማለት ነው የታዘዘውን በመስራት የተከለከለውን በመከልከል የተመከርከውን በመቀበል እሱ ደግሞ ቃል ኪዳን ነው የወላጆች ሀቅ አለ ወላጆች እንደ ወላጅ ሀቅ አላቸው አላህ አክብር ብሎ ቃል ኪዳን ማለት ነው የጎረቤት ሀቅ አለ የዘመዶች ሀቅ አለ የተለያዩ ህቁቆች አሉ እንደ እንተዛ አልፎ የእንተሳት ሀቅ አለ ማለት ነው የእጽዋትም ሀቅ አለ ሁሉ ነገር መብት አለውና እነዛን ሁሉ መጠበቅ ግዴታ ነው ማለት ነው እነዚህን ሁሉ ያደረጉ ሰዎች ናቸው የትልቅ መልካም ስራ ባለቤት ሊባሉና ሊወደሱ የሚገባቸው ይላል ወሳቢሪነ ፊልበሳ በተለይም ደግሞ ታጋሾችን አወድሳቸዋለሁ ይላል ወአምዲ ሳቢሪን ማለት ነው አምዲሁ የሚል ቃል ይቀደራል እዚህ ላይ በተለይ እንግዲህ ህይወት ስትባል ፈተና ናት ሁል ጊዜ ሰው በዚህ ምድር ላይ መጥቶ እስከሚያልፍ ድረስ በየኬላው የተለያዩ እንቅፋቶችና መሰናክሎች ያጋጥመዋል አንድ ቀን ያማሃል አንድ ቀን ገንዘብ ይከስራል አንድ ቀን ልጅ ይሞታል ሁልጊዜ ውጥንቅጥ ነው እና እንደዛ አይነት መከራዎች በሚፈታተኑ ጊዜ ደግሞ እነዛ መከራዎችን ጥርፍህን ነክሰህ በትግስ ታጥበሳጅ ታጥቆላጅ የምትቀጥል ከሆነ አንተ ልዩ ወዳጀና አመሰግናለሁ ይላል አላህ Subhanahu Wa Ta'ala ትግስቱ በተለያየ ፈተና ከላን ነው ሊገለጥ የሚችለው ለምሳሌ ፍልበሳ ሽደት ፈቅር በጣም ከባድ የሆነ ችግር ያጋጥማል ሚላስ የሚቀመጥ ይጠፋል አንተ ለበተሰቦች ልጆች እያለቀሱ የምታረገውን ታጣለህ ያኔ ባይፈጥረኝ ይሻል ነበር እንደዚህ ብለ መቆላጨት የለብህም ራስን ነው መውቀስ ያለብህ ወማ አሳበኩም ሙስሊሚን ፈማ ከሰበት ብሏልና እኔ በሰራሁት ወንጀል በጥፋቴ ነው አላህ እንደዚህ ያደረገኝ ብለ ራስን ነው እንጂ መውቀስ ያለብህ አንድ ችግር ሲደርስብህ ለምን እንዳደረከኝ ስንት ካፊር ስንት ሙናፊቅ እንደፈለገ እየጨፈረ እኔን ለጀና ሙስሊሙን ታስተቃየኛለህ ወደክ ማለት ነው ሶብር አላደረክም ምን አገባህ አንተ አላህ እንዲቀጣው እሱ ያውቃል እና ወሰ ወበራ ማለት ደግሞ ሽደተል መረድ ማለት ነው የተለያዩ ወረሽኝ በሽታዎች ይመጣሉ አንዳንድ ልጅ አስተማሚ የማይቀር ማያስቀርም ስትሞትም ማትቀበርበት ሁኔታም ያጋጥማል ማለት ነው የዛ አይነት በጣም ከባድ የሆነ በሽታም ሲመጣ ታጋሽ መሆን ይገባሃል ማለት ነው ወሂነ ልበስ በጦርነትም ጊዜ አንዳንድ ጊዜ አደገኛ የሆነ ጦርነት ይከሰታል በአገር ላይ እንደ ሱሪያ እንደምታወጡ ማለት ነው ፍቅር ደረቁን ድንጋው እንኳን ሊቋቋሙ በማይችልበት ሁኔታ ማለት ነው የዛ ነገር በሚፈጠርበት ጊዜ ሰዎች ቆም ብለው ማሰብ አለባቸው ይሄ ነገር በሀገራችን በአካባቢያችን ሊመጣ የቻለው ምንድን ነው ምክንያቱ ዘሎ ዝም ብሎ የራሱን የራስቶ አላህ እንዴት እንደ ረህሙ እየተባለ እንዲህ ያደርገናል ይላል ላ ለምን እኔ መጀመሪያ ምንድን ነበር የሰራሁት ብሎ ራሱን መጠየቅ አለበት ራሱ ያጠፋው ጥፋት ነው ያን ነገር የሚያመጣው እንጂ አላህ ዛሊም አይደለም እና እንዳው ወማ ሳበኩም ሲበል ፈዝና ከሰበት አይዲኩም ወያፉ አን ከثير እንደ አበመነዳችሁ ከዚህ በላይ ነበር የሚገባችሁ ግን አብዛኛውን አላህ ይቅር ብሎ እያለፋችሁ በተወሰነ ጊዜ ግን ለተግሳት አረ እናንተ ሰዎች አበዛችሁ ተው ለማለት ነው አንዳንዴ ቆንጠጥ የሚያረጋው እንጂ እንደ ጥፋታችሁማ ቢሆን ይሄ ብቻ ይበቃም ነበር ይላል ማለት ነው ልክ ነው አሁን ለምሳሌ ዓለም الاسلام በአሁኑ ጊዜ ያለበት ሁኔታ አላህ ቢበቀለው ኑሮ ከዚህ በላይ የሚገባው ነው ማለት ይቻላል ማለት ነው ግን ናሙና ያሳያል አንድ ቀን ባንዱ ክልል አንድ ቀን ባንዱ ሀገር የተለያዩ ነገሮች አሉ ለሌሎች ትምህርት እንዲሆን ነው እነዛም ደግሞ ራሳቸውን እንደገና ደንዝዘው ርቀው የነበሩት እንደገና ተንቅልፋቸው እንዲነሱና ራሳቸው እንዲጠየቁ ወደ ጌታቸው እንዲመለሱ ልምጭ ነው ማለት ነው ተቆነጨው ምን አጠፋው ብሎ ሰው ትንይላል ስለዚህ ይሄን መሆኑን ረስቶ ምን አጠፋው ብሎ በጌታ ላይ የሚያኮርፍ ከሆነ በጥፋት ላይ ሌላ ጥፋት መጨመር ይሆናል ማለት ነው እና ወህን አልበሲ በጦርነት ጊዜ ጦርነት እንግዲህ እርጥብ ደረቁን ነው የሚበላው ያ ጦርነት እንዲመጣ ያደረገው ግን በትክክል የሰው ልጅ ነው ራሱ የሰው ልጅ ራሱ ሱሪያን ታቃላችሁ ኢራቅን ታቃላችሁ ህዝብል ባስ የሚባል ፓርቲ ነበር ለ30 አመት ሲገዛ ሲቀጠቅጥ የኖረው ህዝብል ባስ የሚባለው አገሩ የእስላም ሀገር ነው አጥቃላይ ህዝብ ባስ ማለት ግን ምን ማለት ነው ታቃላችሁ ትርጉሙን ተሽሪ የባሰ ነው እንጂ ሹዕማ ባንድ ፊቱ አላህ የለም ብሎ እቅጭን ተናግሯል ግን ያለው ሰው ከሱ ኸይር አይጠብቅም ታላለን ብላ እኔ ግን አለ ብለ ማለት ይችላል በውስጥ እንኳን ማለት ነው እነዚህ ግን ስማቸው ሙስሊም ሆኖ ያበቃ ነሰዳምና እንደትና ነበሻር አሰድ ወይም ተሱ በፊት አባቱ ሐፊዝ አሰድ ህዝብ አልባስ የሚባል ፓርቲ አቋቋሙ አገሮቹ ሁለቱም አገሮች እንዲዋሃዱ ተደረገ ከ30 አመት በፊት ማለት ነው እና ኋላ ልቻቻል ብለው ነው እንደገና የተነጣጠሉት እንጂ በአንድ ዓለሙን አረበል ዓለምን በሙሉ ይሄን ስላሙን ዓለም በዛ መር ሊያጠቃልሉ ነበር የሞከሩት ግን አላህ አልቀንዳ አልሰጣቸውም ማለት ነው እና የዘበት ማለት ነብዩ አለይሂ ሰላቱ ወሰለም እንግዲህ ይሄ ሁለቱም ሀገር የእስላም ምንጭ ነበረ ማለት ነው የእስላም ሃይማኖት የእስላም መንግስት አብቦ ያፈራበት ዓለምን በሙሉ ያስተናገደው ሱሪያና ኢራቅ ነበረ ያንን አገር እንደገና ታሪኩን በሙሉ ለመቀየር ምን ብለው ተነሱ ህዝብ የሚባል ነገር መሰረቱና ህዝብ አልባዕስ ማለት ነብዩ መሐመድ እኮ ዓለምን እንደዛ ሊቆጣጠር የቻለው ያመራር ተፈጦና ችሎታ ስለነበረውና አረቦችን ለማስተባበር በመቻሉ ነው አረብን ግንባር አስፈጥሮ በዘረኝነት የአረብ የሀያል ንጉስ ስለሆነ ነው ሌላውን ሊቆጣጠር የቻለው ስለዚህ በእስላም አይደለም ብለው ነው የሚያምኑት እስላም ያለ ሃይማኖት አይደለም ነብዩ መሐመድም ነብዩ ሆኖ ሳይሆን በጣም የተዋጣለት ፖለቲከኛ ስለነበረ ችሎታ ስላለው በልዩ ዘዴ አረቦችን ከዛ በፊት ተበታትነው የነበሩት ታውር የማይሻሉ ዘላኖች ነበሩ ግመል ብቻ የሚነዱ ግን ታይቶ የማይታወቅ ዘመናዊ መንግስት መስርቶ ህዝቦችን አስተባብሮ አረቦችን ብቻ ሳይሆን ከዛ በላይ አጀም አገሮችን ሁሉ በማዋሃድና የበላይ ሁሉ መምራት በመቻሉ ለዛ ነው በእስላም ስም የዓለም ፓርቲ ዓለም ሊገዛ የቻለው ስለዚህ አሁንም እኛ በዛ መር እንደገና ህዝብ አልባስ ህዝባችን ሙቷልና ያዘረኛ አመራር ስለጠፋ አሁን እንደገና በዛ መር አንቀሳቅሰን ተወዘርተንበት በእስላም ሳይሆን በዘመናዊ አመራር በዛ መልክ መሄድ አለብን ብለው የተነሱ ናቸው ይሄ በሚነሳና በሚታወጅበት ጊዜ ዑለማው ኢስላም ከማንኛውም ጊዜ የበለጠ የሚበዙት የሚጠነክሩት እዛ ክልል ነው በታሪክ ጀምሮ በሁሉም እንደዛ አስሐብ المذاهب ራሱ አብዛኛዎቹ ሻም ወይ ኢራቅ ወይ መስር ናቸው አይደለም ያ ምንጭ ነው ያለው ማለት ነው ፈን የተባለ በተፍሲር ብትለው በሐዲስ ብትለው በሐዲስ በሁሉ ነገር በአጠቃላይ ኢልም ከዛይኑ በዛ ክልል ውስጥ ነው ያለው እዛ ክልል ያሉ ዑለሞች አሁንም ቢሆን በኢልማቸው ማንም አይወዳደራቸው አሊሞች አሉ ግን ድምጻቸው ትሰማላችሁ በጣም ብዙ አሊሞች ነው ያሉት እነዛ ሁሉ ይሄ ጉድ ሲታወጅ ጸጥ ነው ያሉት ማለት ነው ለይክቱሙነ ማንዘለላህ አላህን ፍሩ ህዝባቸውን እኛ ግዳ ሆነን የፈለገ ይሁን ከደልዛቸው እየሄዱ ነው እነዚህ ሰዎች ብለው ሊናገሩ አልቻሉ እና መርሐም አላህ አንዳንድ ግለሰቦች አልፎ አልፎ የሞከሩ አሉ የታረዱም አሉ ግን አብዛኛው ለመኖር ብሎ ያጨበጭብ ነበር ከነሱ ጋር ማለት ነው ህዝቡም እንግዲህ ቁርአን ሐዲስን ሁሉ ነገር በቋንቋው ስንት መዳሪ ስንት ጃሚያ አለ አያውቀውም አይባልም ከልጅነት ጀምሮ በደንብ ነው ተጥቶ ያደገው ማለት ያን ግን ለሞት ፈርቶ እኔ ሸዳኒ ረሽኛል ተብሎ ሀፍዘላ አሰዲ አባረኛል ተብሎ 30 አመት 40 አመት የአላህ ሸሪዓ ሲረገጥ በዲን ሲጣለቁ አንድ ትንፍሽ አለ ሰለላ አላህ ምን አለ ጊዜውን ጠበቀ ጠበቀና በሉ እንግዲህ ሞት ፈርታችኋል አይደለም ይሄን አማና ሲጫወቱበት እነዚህ ባለጌዎች ዝም አላችኋቸው አይደለም እናንተንም እነሱንም እቀጣለሁ አለ ይህ አይደለም ዋጋቸውን አሳያችኋለሁ ለሌሎቹ መቀጣጫ አደረጋለሁ አለ ሰዳምን አስተከለው አሳነቀው ያ ሁሉ ሲያዩ እነዚህ አልገባቸውም ነገም በእኔ ላይ ይመጣል አላሉ ማለት ነው ቀጥል አለ እስከ መጨረሻ ድረስ ስለዚህ ሁለቱም ወንጀለኞች ናቸው ማለት ነው እነዛም በተዋናኝነት የሚመሩ ናቸው ባለስልጣኖቹ ህዝቡም ደግሞ ለምን ወደ ጥፋት ተመሩናላችሁ እኛ እኮ ሙስሊም ነን በቃችሁ ማለት ለምን አይችልም አራአንኩም ሙንከረን ወሊገይሩ ነው የተባለ እንደ አልተቃወመም ለምን ፍራውን እንጂ ወገኖች አብሮ ያወደማቸው ባህሪ ጨመራቸው ለምንድን ነው ፈለማ አሰፉን አንተቀምና ሚኑም ፈአግረቅናሁም አጅመዒን ይላል ፍራውን እንደ አንድ ባለጌ ቢናገር ምን ችግር የለው ማነረብኩም ለአላላ ማአሊቱ ለኩም ሊላይና አለ ግን ህዝብ እንደ ህዝብ ይሄን የመሰለ ባለጌ እየሰማ ዝም ማለት አለበት አነረብኩም ለአላ ሲል እኛ በአለም ላይ የመጨረሻ ኃይል ጌታ ታለ እኔ ነኝ አለ አፉን ሞልቶ ግን ስንት ያገር ሽማግሌ አለ ስንት አሊም አለ ስንት ሊቅ አለ ስንት ምሁር አለ መላይን ህዝቦችንም የሰይጣን ዲስኩር እየሰሙ ማጨብጨብ አለባቸው ተው ተሳሳት ማለት መቻል አለበት ስለዚህ እሱ ያን ነገር ሲያቀነቅን እነሱ ደግሞ ያጨበጭቡ ነበር። ፈለማ አሰፉን እንተቀምና ሚኑም فاغرقناهم اجمعين ይላል እነሱም የወንጀለኛው ደጋፊና ጸጣቢ ሆነው ስላስቀየሙ ሁላቸውንም ዋህር ጨመርናቸው ይላል ስነቱላህ ላ ተተገየር ወላ ተተሐወል ሁል ጊዜም በየዘመኑ በየሀገሩ አላህ መመሪያው አይለወጥም ባለጆች ሲባልጉ እክስ ማለት መቻል አለብህ ከው ይስማህም አይስማህም ህዝብ ደግሞ ግንባር ተፈጠረ ተተቃወመ እንደሚያስጠልፍ ነው የታወቀ ጉዳይ ነው ግን አንዱ ለመኖር አንተ አንድ ስትናገር ከሱ ጋር ሆነ ታወግዘዋለህ ምናገባ ፖለቲካ ውስጥ አትግባ ይላል ማን ነው ያለህ ከታማ እንደዚህ ብሏል ፖለቲካ ውስጥ ማለት የፈሪዎች እንትን ነው ግን እንደዚህ እያስፈራራ ሁሉንም ፈሪ ያደረከው ማን ሁሉንም የባጢል ደጋፊ ያደረከው ይሄ ከሆነ ደግሞ አላህ ከፈለገው ወቅት በፈለገው ዱላ ይመጣልና ዛሬኛ የምናየው ቦምብ ሲዘንብ ነው ሀገር ሲቃጠል ነው ግን ተጀርባው ይሄ ነገር እንዲመጣ ያደረገውን ብዙ ሰው አያውቅም አሁን አላህ ይርዳቸው አላህ በቃ ይባላቸው ዱዓ ማድረግ ያለ ነው ማለት ነው ግን እነዚህ ሰዎች ንጹሃን አልነበሩም ጌታ የሚያስቀይም ነገር ፈርተዋል በይፋ እኛም መኮንን ግደም ተከተል እንጂ እኛም በያለንበት የዛው ይጤነን ታራችንን እንጠብቃለን አላህ ካላዘነልን በስተቀር ማለት ነው ስለዚህ ይሄን የአላህን እንግዲህ ምስጢር ባለማወቅ ብዙዎቹ ይሳሳታሉ አንዳንዶቹ ደግሞ አውቀው እንዳላወቁ የወንጀለኛ ተባባሪና ጨብጣቢ በመሆን ለዚህ ይበቃሉ አከራው ተቀምጦ ጀሃነም እዛ ተቀምጦ እዚህ ይፈጫል ያሳያል ማን ነው ይሄን ነገር ያመጣው እሺ በሰው ፍላጎት ቢሆን ኑሮ ይሄ ነገር ባለስልጣን ውስጥ ሆነ በህዝብ ውስጥ እንዲህ አይነት እልቂት እንዲመጣ የሚፈልግ ሰው አለ ግን በተግባር እንዲመጣ ጋብዞታል ሁሉም እንዲህ ነገር አምጣብን ብሎ ያን እንደሚያመጣ የሚያስፈልገው ምክንያት ሰርቶ ነው የመጣውና ይሄ ነው አላህ Subhanahu Wa Ta'ala አሁንም ደጋግሞ የሚያስገነዝበን ነገር ቢሆን ማለት ነው እና የአላህን ቃል ኪዳን የሚያከብሩ በችግር ጊዜ የሚታገሱ ይላል ሶብር እንግዲህ በፈተና ጊዜ ነው የሚለየው በምቾት ጊዜ ሁሉ ሙስሊም ነው ሁሉ ሙእሚን ነው ፈታኝ ነገር ሲመጣ ግን ህይወትን እንኳን የሚጠይቀው ቢሆን ሐቁን ተናግሬ የመጣው ካልክ ወገንን ታድናለህ ሀገርን ትታደጋለህ ሁል ጊዜ ግን ፈሪ ሁል ጊዜ ሸብቃቃ ከሆንክ የባጢል አጨብጣቢ ከሆናለህ ያው ጥፋቱም አይቀርልህም ዱንያ ማከራህንም ታጣለህ ማለት ነው ወህነ البس اولئك الذين صدقوا اولئك هم المتقون እና እውነተኞችና ትክክለኛ ጥንቁቃን ማለት እነዚህ ናቸው እነዚህን ፈተናዎች ሊያልፉ የሞከሩት በእኔ ዘንድ አማኝ ነኝ ቢሉ ያምርባቸዋል እውነተኞችም አማኞች ናቸው እንደገና ጥንቁቃንም ናቸው እነዚህን ነገር ካልተቀበልኩኝና ካልተገበርኩኝ ጌታ ይቆጣኛልና ይቀጣኛል ብለው የሚፈሩ ትሁታን ስለሆኑ እነዚህን ነው እውቅና የምሰጣቸው ይላል ከዚህ ውጭ አሉትማ አስመሳዮችን ወርባዎች ናቸውና ገና ወደፊት እንፋረዳቸዋለን እያለ ነው አላህ Subhanahu Wa Ta'ala እና እንግዲህ አህድ በዚህ አያት ውስጥ በጣም ብዙ ቁም ነገሮችን ነው አላህ ያካተተው ታርካነል ኢስላም አብዛኛዎችን ታርካነል ኢማንም የተወሰኑትን ከዛ በኋላ ደግሞ ማህበራዊ ጉዳዮችንም በማጣቀስ ትልቅ አያት ነው አያት ማለት ነው መጀመሪያ ማን አመነ ቢላሂ ወልየውሚል አኺር ፈአላህ በመኖሩ በብቸኛ አምላክነቱ ያመኑ ከዛ በመጨረሻ ቀን ማለት ከሞት በኋላ መነሳት በሰሩ ስራ መጠየቅ እንደ ውጤቱ መመንዳት የሚለውን ከልብ የተቀበሉ ከዛ በመላእክቱ ባይል ኪራም ያመኑ መላእክቶች ቅዱሳን ንጹሃን ናቸው በመላው ሰማያት የሚኖሩ እነሱ የአላህ አገልጋዮች ናቸውና በአርአያ በምሳሌነታቸው እኛም እንደነሱ ታማኝ አገልጋይ ለመሆን ያን ይጠቅመናልና እነሱን ማወቅ አለብን ማለት ነው በኩቱቦች እንደዚሁ ማመን አላህ ያወረዳቸው ኩቱቦች አለ ለሰው ልጆች ጠቃሚ ናቸው ለአካልም ለመንፈስም ለግለሰብም ለብሔረተሰብም በአጠቃላይ ያላ ኪታቦች ባይኖሩ ኑሮ በዱንያ ላይ ያሉ ስልጣኔዎች ራሱ አልነበሩም ታቃላችሁ በዱንያ ላይ ያሉ ስልጣኔዎች ምንጭ ያላ ኪታብ ነው በሙሉ ከጥንት ጀምሮ አላህ የሰው ልጆችን በዚህ ምድር ላይ ሲኖሩ የሚጠቅማቸውንና የሚያስፈልጋቸውን ነገር በተለያዩ ኩቱቦች ነው ያስተማረው ያን ነገር ሃይማኖቱን እንደ ሃይማኖት እየጣሉ ሲሄዱ ግን ለጊዜያዊ ጥቅምና ለስልጣኔ የሚጠቅሟቸውን ነገሮች የሚቆርጁት ከሃይማኖት ነው ሁሉ ነገር ሰብአዊ መብት የምትባለው ስልጣን የሚባለው ሁሉ ነገር ሃይማኖት ነው የመጣው ሃይማኖት ባይኖር የሰው ልጅ ከእንስሳ የተሻለ ነበር እምነቱን ይጥልና በእምነቱ ውስጥ ግን ለአኸራ የሚያስፈልገውን ነገር ረስቶ ለጊዜያዊ ጥቅም የሚያስፈልጉትን እሴቶችና መሰረቶች ግን ከእምነት ነው የሚወሰደው ሁልጊዜ ከይሁዳ ከክርስትናው ከእስላሙ ከዛም በፊት የነበሩት ከሁሉም እየተቆረጡ እየተቆረጡ ተወስደው ነው የዓለም ስልጣኔ የሚባለው በተለያየ መልኩ ስልጣኔ ከየት አባትህ አምጥተህ ነው የምትሰለጥነው አላህ ባለቤቱ በተለያየ መልኩ ይሄ ይበጃል ብሎ የነገረህን ነገር ተመርኩዘህ ነው ስልጣኔን ራሱ እየለመለመና እያደገ የመጣው ያ ሃይማኖት ከለለ ስልጣኔ የሚባል ቀርሞውንም አልነበረም ይህን ሁሉ እንድንረሳና እንደውም ሃይማኖትን እንድንጠላ ያደርጉናል ማለት ነው በጃዙር ግን በእነሱ ለመግዛት የበላይነታቸውን ለማስጠበቅ የሚያስፈልጉትን ህጎች ሁሉ የሚወስዱት ከሃይማኖት ነው እኛ ግን አናቅም ምስኪኖች ሃይማኖትን እንዲህ አንቅረን እንድንተፋ ይመክሩናል ያስተባብሩናል ማለት ነው እነዚህ ሁሉ ምስጢሮች እንድናውቅ ነው አላህ የሚፈልገው ማለት ነው ህዝብ ኃይል ካንድ ከተባበረ ኃይል አለው እና እነዚህ ባለጌዎች ባለጌ ይመጣል በማንኛውም ጊዜ ባለጌ በሚመጣ ጊዜ ግን ህዝብ ከተባበረ ከነቃ አንድ ግንባር ከፈጠረ እንደዛ አታድርገን አገራችን አታጥፋ እረፍ ማለት ይችላል ማለት ነው የተወሰነ ሰው ሊገል ይችላል ምን ተመቸ ነው ሊቀጥል የሚችለው ግን ሁሉም ዝም አፍለጉ መታልከው እየጨፈረ ይቀጥላል ማለት ነው አንተን እየጨፈጨፈ በአንተ ሰቆቃ እሱ ተደስቶ ይኖራል ይሄ መሆን የለበትም ሁልጊዜ ኺጣቡላህ የአላህ መግለጫ የአላህ መመሪያ ህዝቦች ላይ ነው የሚያጠናቅ መስቁል ናችሁ ይላል ሰዎችን ልጆች መስቁን ናቸው እኛ ደግሞ ሁልጊዜ ሲያጠፉ ሲያጠፉ ጥፋትን የምንጭነው መሪዎች ላይ ነው ስህተት ነው መሪዎች እንዲባልጉ የምታደርጓቸው እናንተ ናችሁ እንደዛ አቋም ይኑራችሁ ነው የሚለው አላህ አትበታተን አንድ ሁን አንድ ከሆነ የታባቱ ነው እሱ የፈለገ ዘመናዊ ወታደር የፈለገው መሳሪያ ቢኖረው ሚሊዮኖችን ሊፈጅ አይችልም እኮ ሁሉም በያለበት ሆይ ብሎ ከተነሳ ደግሞ ምኑን ነው የሚያደርገው ማን ነው የሚቆጣጠረው ግን አንድ ቦታ አንዱን ሲቀጠቅጠው አንተ ትስቃለህ ታጨበጭብለታለህ ነገ ደግሞ አንተ ተራ ይደርሳል ከዛ በኋላ መጨረሻ አንድ ሆኖ ከቆመ ግን خلاص ያልቅለታል ማለት ነው ስለዚህ አላህ ሁል ጊዜ የሰው ልጆችን በጅምላ ነው የሚያናግረው የሰው ልጆች ተንቁ ተጠንቀቁ ባለጆች ሲተነጩ ዝም አትበሏቸው ስርዓት አስይዟቸው ነው የሚለው ስለዚህ ተመክሮ ተመክሮ ተመክሮ መጨረሻ እንቢ ስትል አንተም ቢሆን ሌላ ወንጀለኛ ነህ ይልና አንዱን ባንዴ ያማጣዋል ማለት ነው ይሰልጥብሃል እሱን ራሱን በቃ ሁሉም እንዲጨፈጨፍ ይደረገው ለዚህ ነው ስለዚህ ይሄንን ልናውቅና ልንጠነቀቅ ይገባል ነው እንግዲህ ቁጥር አንድ ይጀምራል እዚህ ያለ ነው የተወሰኑ ይሄንን ታወቅ ነገ ደግሞ አንድ ቦታ የዚህ ግሩፕ አይነት ሌላ ካለ እንዴ ይያለ ያው ካፍታዎች እየተሰበሰቡ ነው አገር ምድርን ያው ጎርፍ የሚያጥለቀልቀው ህዝቦች ተነቁ ተተዋወቁ ወደፊት የተሻለ እድል እንደሚመጣ ነው እስካሁን ድረስ እንግዲህ በዚህ መልክ ነው የቆየው አላህ ግን ወቅቱ ሲደርስ ጆሮ የሚኖራቸው ሰዎች እንደሚወጡ ያውቃል ተስፋ ይቆርጥ አخر ዘመን ላይ ይሄ ዲን ይሄ እስላም ዓለምን ዳር ዳር እንደሚያጥለቀልቅና እንደሚገዛ ያው የተነገነባ የሰይጣን ኃይላት እንደሚንኮታኮት በግልጽ ተነግሯል እነሱ ራሳቸው ያውቃሉ ይሄን ከኛ የበለጠ ግን መቼ ነው የሚደርሰው እድሜያችንን ማቆየት ምን ያህል እንችላለን ነው እንጂ እነሱ ከኛ የበለጠ ያቃሉ እንደሚጠፉ ማለት ነው ስለዚህ እኛ ግን ዲናችንን በመርሳታችን የሁሉ ምስጢር አናቀም ሁል ጊዜ በሚከሰተውም ችግር መስኡል የምናደርገው የተወሰኑትን ግለሰቦች ነው እኛ ግን ነፃ ነን ማዕዙር እናደርጋለን እኔ ምን ላድርግ ፍቅር የለኝ ጉልበት የለኝ ምን ላድርግ ልለቅ እንጂ ትላለህ ማረቁ አይቀርልህ አሁን እያለክ አይደለም እንዴ አሁን በሰላም ገብተን ያለ ነው ወይ ብለን ያለ ነው እየተወቀጠ እኮ ነው ያለው ግን አንድ አቋም ቢኖርህ ይሄን ራሱ ማለቁን ታቆመዋለህ ማለት ነው ወይ ደግሞ ወደ አላህ መመለስ ነው ወደ አላህ በተመለስክ ቁጥር ጌታ ጋራ ትገናኛለህ ጌታ ደግሞ ይረዳሃል የዛ ጊዜ ውሸታሞች ይወድቃሉ ነው የሚለው هذا وصلى الله وسلم على النبي وعلى اله